ረመዳን ሙባረክ። የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢንን ልታባር የፈንኪም ሬዲዮ ድርጅት ለአድማጮቹና ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለተከበረው የረመዳን ወር አደረሳችሁ እያለን ረመዳኑ የተውበት የምህረት የኢባዳም የፍቅርናም የአንድነት የሙስሊሞች ድል እንዲሆን ይመኛል። يبارك يا رحمته يا عبادة يا صلاة يا توبات يا عندنات يا حق جونات ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው።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 ጾሙ እንዴት ይዞሃል? ወላ አልሐምዱሊላህ ማሻአላ ነው። የተመቸ ትመስላለህ። ጾሙ ተስማም በጣም በጣም እንዴ። አንተ እንዴት ነህ እባክህ? እኔ እንግዲህ ያው አላስታውቅም እንዴ ስታይ ምን ይመስላል። አንተማ ሰፋፋ ብለሃል፣ ቦታም አልበቃ ብሏል አይደለ እንዴ? አዎ ጾም ያልተመቸው መቼ ሊመቸው ነው? አፍጢራ በደንብ ታስገባለህ እንዴ? ባላስገባ ጾም ራሱ የሆነ ሞራል ምናምን አለውና ብዙ ጊዜ ደግሞ እንደዚህ አይነት ደስታ ምናምን ነገር ሲኖር የሰው ልጅ ይመቸዋል አይደል እንዴ? አዎ ያው ሰውነታችን ረፍት ያገኝ በጣም ደስ ይላልና ያው ስለዚህ ረመዳኑ ደግሞ የራሱ የሆነ የተሰጠው ደስታ አለ ምንም ባይኖርህም አዎ የጀነት ያው ትንፋሽ የሚመጣበት ሰዓት አይደል አየር አዎ አዛቡም አሁን ይዘጋል ሸይጣኑም ይታሰራል አላህ እንግዲህ የጀነት በሮችንም በዚህ በር ውስጥ ይከፍታል ይከፍታቸዋል አዎ እና በጣም እንግዲህ ረመዳን ተመችቷል ማለት ነው አልহামዱሊላህ እኔ በጣም ተመችቶኛል እንግዲህ ያው እኔማ ከአንደበቴ ያው ታየዋል አብዲ ታስታውቃለህ አንተም እኮ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እንሻላ እንግዲህ የረመዳን ወር እናንተንም ከኛ በበለጠ ሁኔታ እንደተመቻችሁ ተስፋ እናደርጋለን። የዛሬውን ፕሮግራማችን እንግዲህ ሰዓቱን ጠብቆ አልተለቀቀላችሁም። ሰዓቱ ትንሽ ዘግየት ብሏል። ይህ የሆነበት ምክንያት ደግሞ ትላንት ምሽት መብራት ጠፍቶ ስለነበረ ቤንዚል ፍለጋ ከተማ ውስጥ ባልደረቦቻችንን አሰማርተን እንግዲህ በስንት መከራ በእግር በፈረስ ነው ቤንዚን አግኝተን ከዛ በኋላ እንግዲህ ፕሮግራሙን መስራት የጀመርነውና ኢንሻአላህ ተዓላ ለዚህም ወፍራም ይቅርታ እንጠይቃለን ማለት ነው። መብራት ባይኖርም በአላህ ፍቃድ የፈንክም ሬዲዮ ልትቋረጥ አልቻለችም። ዛሬም ያው ቤንዚን ተገዝቶ መታለች ማለት ነው። ኢንሻአላህ በዛሬው የዕለተ አርቡ ልዩ የረመዳን ዝግጅታችን እናንተን ያስተምራሉ እንዲሁም ያዝናናሉ ብለን ያሰብናቸውን የተለያዩ ዝግጅቶች በቅደም ተከተል ወደ እናንተ የምናቀርብላችሁ ይሆናል። በቅድሚያ የሚቀርብልን ፕሮግራም ሸህሩ ረመዳን የተሰኘው የእስዋት አቡ ሀይደር ፕሮግራም ነው። ከዚህ በመቀጠል ደግሞ ሼህ አብዱል ዋሂድ ነስርዲን ይዞልን የመጣ አንድ ፕሮግራም አለ። በመጨረሻው ደግሞ የእስዋት አህመድ አለምን ትምህርቶች ኢንሻአላህ እንሰማለን። የስድስተኛው ዙር የጥያቄና መልስ ውድድርም አለ። ኢንሻአላህ እንግዲህ የዛሬው የስድስተኛው ዙር የጥያቄና መልስ ውድድር ይቋጫል። አሸናፊዎቹ ማን እንደሆኑ ታውቋል ማለት ነው ኢንሻአላህ ተዓላ። ከዚያ ውጪ እንግዲህ እኔና ወንድም አብዱረዛቅ ሁሴን በየፕሮግራሞቹ ጣልቃ የመጣን ዘና ፈታ የሚያደርጓችሁ ገጠመኞች፣ ቀልዶችንም ጧ እያደረግን እንግዲህ ኢንሻአላህ አብረን የምንሄድ ይሆናል ማለት ነው እና ዘና ፈታ ይበሉ አድማጮቻችን። መልካም ቆይታ ከረመዳን ልዩ የሬዲዮ ፕሮግራም ጋር أعوذ بالله السميع العليم من الشيطان الرجيم الله نور السماوات والأرض مثل به كمشكاة فيها مصباح المصباح في زجاجة الزجاجة كأنها كوكب دري دري غربية يخافون يوما تتقلب فيه القلوب والأبصار الصلاة والسلام عليك ሰለላሁ ዐለይሂ ወሰለም ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ተመልሰን መተናል። ውድ የፈንኪ ሬዲዮ ተከታታዮች የረመዳን ልዩ ዝግጅትና ፕሮግራም ፈታ ዘና እንዳደረጋችሁ ተስፋ አድርጋለሁ። ጾም ሲነሳ የተራፍ ሰዓት ይነሳል። ተራፍ ሰዓትስ እንዴት ነው? ተራፍ ሰዓት ወላሂ ማሻአላ ነው። እንግዲህ ያው ግን ስንት ነው የሚሰግደው? ያው ረሱል ሰለላሁ ዐለይሂ ወሰለም 11 ረካዓ ነበር የሰገዱት 23ቱን ደግሞ ዑመር ዑመር ነው የተገደለው ኸጣብ ረዲየላሁ ዐንሁ ሰግዷል። ስለዚህ ሁለቱም ሱና ናቸው። 11 ረካዓ መስገድ ይቻላል፣ 23 ረካዓም መስገድ ይቻላል ማለት ነው። እና ያው ይሄ ምንም ሙሽክላ የለውም። ይሄ ምንም ነው። አንዳንድ ሰው ግን ይህንኑ እንደ ክርክር አድርግቶ ያነሰዋል። አይ ቀልብ ለማድረግ ካልሆነ ወንድም አብዲ ቀልብን ማድረግ ካልሆነ በስተቀር ይህ እኮ ምንም ኪላፍ የለም። ኢባዳ ማብዛት ምንም ማለት አይደለም እኮ። አዎ በእርግጥ ኢባዳ ደግሞ ስናደርግ ከረሱል ሰለላሁ ዐለይሂ ወሰለም እና እንዲሁም ከተከታዮቻቸው ሱና ያፈነገጠ መሆን የለበት ማለት ነው። ማብዛት ስልኮ ገደብ ማለፍ አይደለም። ለዛ ነው ወንድም አብዲ። አዎ ለዛ ነው ኢንሻአላህ አድማጮቻችን ይረዱኛል ብዬ ገምታለሁ። እና እስቲ ምንም ገጠመኝ የለም እንደ አብዲ በተራዊ ላይ ተራዊህ ላይ ባይኖረኝም ሰላቱ ላይ ላይ ነበረኝ። አንድ ያው ያን ጊዜ ልጅ ነበርኩ እና ቢያንስ ያን ሰዓት ወደ ሰባተኛ ክፍል ድግ ስምንተኛ ክፍል ነበርኩኝ እና እንግዲህ ያን ሰዓት ያው ዝም ብለን ነው ሰው ብቻ ስለሄደ እንሄድ ነበረ ልጅነትም ያው ነገር ስለነበረ እና ትዝ የሚለኝ ሰላት ላይ እያለ ማለት ነው። ስጁድ ላይ ደግሞ ብዙ ጊዜ ይቆያል ዱአይ ምናምን ምናምን ነገር ሰዓት ሊል ላይ እና ኢማሙ እንግዲህ ያው በዛ ይቆያል እና ስጁድ እንደወረድኩኝ በኋላ አላሁ አክበር ስሎ ሲነሳ እኔ የለሁም እንቅልፍ ይዞኝ እዛው ሄዷል ስጁድ ላይ ማለት ነው። አዎ እና ትንሽ ከተኛው በኋላ እና አለመነሳቴን ምናምን ነገር እንግዲህ ሰው ደግሞ እዛ ላይ ዱአይ ምናምን ስለሚያደርግ ሰው ብዙ ጊዜ ያው የተኛህም አይመስለውም። ከኢማሙ በኋላ አንተ መቆየት ትችላለህ። እሱ አላሁ አክበር ብሎ ሲነሳ አንተ የራስን ዱአይ ምናምን አድርገህ ፋቲሓ ከመጨረሱ በፊት ተነስተህ ቢያንስ ወለዳሊን ሲል አሚን አንተ ከሱ ጋር ማለት አለብህ፣ ኢማሙ ጋር ማለት ነው። እኔ በቃ በዛው ቀረው። በኋላ ያኛው ርኩዓ ላይ ነው እንግዲህ የቀሰቀሱኝ ማለት ነው። አሁንም እንግዲህ ከሰለሙት በኋላ ነው እንደገና ድጋሚ እነሱ ወረዱ። እንግዲህ እንግዲህ ያን ቁርአኑን ቀርቶ ከዛ በኋላ እንግዲህ ርኩዓ ወርደው እንደገና ሱጁድ ወርደው ከዛ በኋላ አሰላሙ አለይኩም አሰላሙ አለይኩም ከተባለ በኋላ ያን ሰዓት እንግዲህ እኔ እዛው ነኝ ያለሁት የቀሰቀሱኝና ይሄ ትዝ ይለኛል በጣም ቆንጆ ትዝታ አለ ማለት ነው። ሚለኛል አንዱ በህክምና አስሬ ይሰግዳሉ ሰግዶ ትላለህ። ሂድና እዚህ አጂማ ዱኛም ሆነ በአኺራ እኮ ጀነቱ ቋረም ሞልተዋል፣ ቀድሞ ገብተዋል ማለት ይለኛል። እንዴት አወቅኩ እኛ አበሻዎች ቦታ አይልንም ማለት አዎ፣ እንደዛ እንዴት አባወቅ አልኩት። ተው ተናድጄ ማለት ነው። በዛም ሰጥቼ ዝም አልኩኝና እንዴ አላየም እንዴ ካባ እንዳለው እኮ የዞሩት እነሱ ናቸው ይለኛል። አአ ተሳስተሃል አልኩት። ቀድመን እኮ እኛ ገብተን ሞልተን ነው እንጂ አንተ ያላየህን ከኋላ እነሱ ይገቡ እኛ ቀድመን የገባ ነው እና እንዴ ታዲያ ካዕባ ሲል ታዲያ ካዕባ ላይ አናቱ ላይ ወጣ ቢላል አይደል አንተ ጥቁር ስለው አሁን ይዘህ ዝም ብሎ ቁጭ አለ ማለት ነው። እና እንዲህ የሚቀልዱም አሉ። አላህ ይጠብቀን ከዚህ ደግሞ አሚን። ያው አንተም ጥሩ መልስ ሰጥተዋል። ወንድም አብድረዛቅ ሁሴን አንድ ግጥም ይዘመታ አንድ ግጥም አዋለች እና ግጥሟም ያው ስለ ሰው ነው እና ሰው በምንድንነት መስፈርቱ ምንድነው በሚለው ነው ያው በዚህ ረመዳን ውስጥ አስበው ስለ ሰውና ስራ ነው እንግዲህ ያው እቺ ግጥም አለች ወንድም አብዴ እኔ ብዙ ጊዜ ስለ ሰው ሲነሳ ትዝ የሚለኝ አለ ብዙ ቦታ መኪና ውስጥም አንዳንድ ቦታዎች የማያጠቅሳለች ሰው እኮ ብሎ ከዛ በኋላ ምን ለማለት እንደፈለጉ ነው እንጂ እንግዲህ አዎ ሰውን ጀመር ነው እንጂ እኛ መጨረስ አንችለውም። እንደዛ ነው ማለት ነው። ሰው ብዙ ባህሪዎች አሉት። ሰው እንግዲህ ከምን በየትኛው ሀዲስ እንደሆነ ይቅርታ አድርገልኝና ከመላይካም በታች ከጅኖችም በላይ መካከለኛ ፍጡር ነው እና የሰው ልጅ ሁሉንም አቀፍ ነው። ስለዚህ በሰው አንደበት የሚገለጽ ለማለት የሚቻል አይቻልም ለማለት ፈልጎ ነው። በእርግጥ አላህ ደግሞ ከፍጡራኖቹ በአጠቃላይ የሰውን ልጅ ነው ያከበረው። አላህ ስብሐነ ወተዓላ ወለቀድ ከረምና በኒ አደማ እያለ ለሰው ልጅ የሰጠውን ክብር በቁርአን ውስጥ ይገልጻል። እና ምናልባት የአንተም ርዕሱ ሰው እኮ እንዳይሆን ለመጠየቅ ነው። ሰው እኮ ነው ርዕሱ ያንተ? አይ ሰው እኮ አይደለም ሰውና ጊዜው ነው ያው ሰውና ስራው እንደማ ለማንኛውም እሺ የሚበዛ ነገር አየህ ለማንኛውም ግጥሙን አንተም ሰዓትህ ድረስ የምታቀርብልኝ ይሆናል ማለት ነው ውድና የተከበራችሁ የሳንኪም ሬዲዮ አድማጮቻችን እያቀረብንላችሁ ባለው ልዩ የረምዳን ዝግጅታችን እየተዝናናችሁ ዘናፍታ እያላችሁ ፏብትን እያላችሁ ቁም ነገርም እየጨበጣችሁ እንደሆነ ተስፋ እናደርጋለን።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 አልሐምዱሊላህ ዛሬም ጌታችን አላህ ፍቃዱ ከሆነ የምናየው በጾም ወቅት የሚፈቀዱ ሙባህ የሆኑ እንዲሁም ደግሞ የተጠሉ ተግባራቶችን ይሆናል ማለት ነው። ተግባሩ የተፈቀደ ነው፣ ጾምን የማያበላሽ ወይንም ደግሞ የተጠላ ሊያስወቅስ የሚችል የተጠሉ ተግባራቶች ጥንቃቄ የሚያስፈልጋቸው ነገሮች ይኖራሉ ማለት ነው። እነዚህ የተፈቀዱና የተጠሉ ማናቸው የሚለውን የኢስላም ሊቃውንት ከኩቱቦቻቸው ላይ የገለጹትን እንመለከታለን። المختصر في شرح أركان الإسلام የሚለውን بعض طلبة العلم ከፊል የእውቀት ፈላጊዎች ያዘጋጁትና ሸህ አብዱራህማን አልጅብሪን ረሂመሁላህ ተሕቂቅ ያደረጉትን ከዛ ኪታብ ላይ የተወሰኑ ነጥቦችን እንመለከታለን ማለት ነው። رمضان رمضان يا حبيب رمضان رمضان ليتك دوما قريب አንደኛ አንድ ሙስሊም የሆነ ሰው ጾመኛ በሆነበት ወቅት ማድረግ ከሚችላቸው ነገሮች ከተፈቀዱለት መካከል አንዱ ምንድነው? ሻወር መውሰድ ነው። በጾም ቀን ውስጥ እያለ ውሃ ውስጥ መግባት ወይም ሻወር መውሰድ መታጠብ ገላን ወይንም አናቱ ላይ ውሃ ቢያፈስ ከጾሙ ከቀኑም ሙቀት የተነሳ ከውሃ ጥም ብዛት የተነሳ ራሱን ለማራስና ለማብረድ ለማቀዝቀዝ አስቦ የገላ ትጥበት ቢፈጽም ወይ ውሃ ውስጥ ገብቶ ቢወጣ ወይም አናቱ ላይና እጅ እግሩን ውሃ ቢያፈስ ሰውነቱን ቢያረጥብ ጾሙ አይበላሽም፣ ይችላል፣ ተፈቅዶለታል። ዋናው ነገር በአፉ ወይ በሌላ መንገድ ውሃን ተጠቅሞ ወደ ሰውነቱ እንዳይገባ ጥንቃቄ ሊያደርግ ይገባል። ወደ ሆዱ እንዳይደርስ መጠንቀቅ አለበት ነው። ከዛ ውጪ ሻወር መውሰድ ይችላል። ይህን በተመለከተ እናታችን አይሻ ረዲየላሁ ዐንሃ የነገረችን ሐዲስ አለ። ረሱል ሰለላሁ ዐለይሂ ወሰለም የሱቡ ዐላ ረእሲሂ ልማ የአላህ መልእክተኛ በአናታቸው ላይ በራሳቸው ላይ ውሃን ያፈሱ ነበር። ወሁወ ሷኢም ጾመኛ ሆነው እያለ በጾም ቀን ውስጥ አናታቸው ላይ ውሃን ያፈሱ ነበር። ለምን ነው ውሃን እንደዚህ የሚያፈሱት ከተባለ ሚነል አጠሺ አው ሚነል ሐር ከውሃጥም በዛት ብዛት የተነሳ ወይም ከአየሩ ሞቃታማነት ራስን ለማቀዝቀዝና ለማብረድ አናታቸው ላይ በራሳቸው ላይ ውሃን ያፈሱ ነበር። ስለዚህ አንድ ጾመኛ የሆነ ሰው በጾም ወቅት እያለ ገላውን ቢታጠብ ወይም በአናቱ ላይ ውሃን ቢያፈስ ይችላል ማለት ነው። ይችላል ራሱን እንዳይጎዳ በውሃ ጥም ምክንያት የተነሳ ወይ በአየር ንዳድ ቃጠሎ ሻወር ገብቶ መውጣት ይችላል። ጥንቃቄ ብቻ ያስፈልጋል። ይሄ አንደኛው የተፈቀደ ነው። ሌላው ሁለተኛው የተፈቀደው ደግሞ ምንድነው? ኢስቲንሻቅ ማድረግ በአፍንጫ ውሃ በሚስብበት ሰዓት መብመባ፣ እንደዚሁም ደግሞ በአፉ ውሃን ከቶ በሚግሞጠመጥበት ጊዜ ጥንቃቄ ያደርግ በደንብ አያደርግ። ነገር ግን እንደተለመደው በውዱ ወቅትም ላይ ውሃን በአፍንጫ መሳብ እንደዚሁም በአፍ በመክተት መጉመጥመጥ ይቻላል። በጾም ወቅት ተብሎ ከውዱ አካል ላይ እነዚህን ነገሮች አናነሳም ማለት ነው። ነገር ግን በደንብ መሳቡና በደንብ ውሃን ማስገባቱ ጾመኛ ባልሆንበት ጊዜ ነው። ረሱል አለይሂ ሰላቱ ወሰላም ወባሊግ ፊል ኢስቲንሻቂ ኢላ አን ተኩነ ሳኢማ ጾመኛ ካልሆንክ በስተቀር በአፍንጫህ ውሃን በደንብ ሳብ ነው ያለ። መግሞጥመጥም መዝመዛም ይቻላል ነው በጾም ወቅትም ላይ ቢሆን ይሄም የተፈቀደ ነውና ማለት ነው። በአፍንጫ ውሃ መሳብ ወይም መጥም ጾምን አያበላሽም። ዋናው ነገር ምንድነው? ጥንቃቄ ማድረጉ ነው። በደንብ በመሳብ ወይም በደንብ ውሃ ከተን መጥ በጉሮሮ በኩል ወደ ሰውነታችን ወደ ሆዳችን ውሃ እንዳይገባ ጥንቃቄ ማድረግ ነው። ሌላው ሶስተኛው ደግሞ ጀናባ ሆኖ ማንጋት ጀናባ ሆኖ ማንጋትም ይቻላል። ሰውየው ማታ ላይ ከባለቤቱ ጋር የፍቅር ጨዋታ ቢያደርግ ግብረ ስጋ ግንኙነትን ቢፈጽም ግዴታ ሰሁር ከመመገቡ በፊት ወይም ፈጅር አዛን ከመሰማቱ በፊት የነገውን ጾም ማለት ነው ከመጀመርህ በፊት ታጠባ ይባላል። መታጠቡ ሱና ነው። ከባለቤቱ ጋር የፍቅር ጨዋታ የተጫወተ ሰው ወይም ደግሞ ትንሽ በተኛበት ጀናባ ቢሆን ታጥቦ ተመልሶ ልተኛ ቢል ይወደድለታል። ሱናውም ያ ነው፣ ታጥቦ ንጹህ ሆኖ በውዱእ መተኛት። ነገር ግን ጀናባ ሁኜ ላንጋ የፈጀር አዛን እስኪሰማ ወይም እስኪወጣ ድረስ ጀናባ ልሁን ቢል ከጾሙ ጋር ግንኙነት የለውም፣ ችግር የለውም። ፈጅር ከገባ በኋላ ያው ታጥቦ ውዱ አድርጎ ወደ መስጂድ በመሄድ ሶላቱን ይፈጽማል ማለት ነው። እና እዚህ ጋር ምንድነው የምንረዳው ማለት ነው? አንድ ሰው ጀናባ ሆኖ ማንጋት እንደሚፈቀድለት ነው። ይህንንም አይሻ ረዲየላሁ ዐንሃ ምን ትላለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩስቢሑ ጁኑበን ወሁወ ሳኢም የአላህ መልእክተኛ ጀናባ ሁነው ያነጉ ነበር። ወሁወ ሳኢም እሳቸውም ጾመኛ ሁነው ሳለ ይጾማሉ ማለት ነው። ثم يغتسل ከዛም ይታጠባሉ ከነጋ በኋላ ፈጅር ከቀደደ ጎህ ከወጣ በኋላ ማለት ነው። ስለዚህ ጀናባ ሆኖ ማንጋት ይቻላል ማለት ነው። ከዚህ ሐዲስ በመነሳት ቡኻሪና ሙስሊም የዘገቡት ሐዲስ ነው። ይሄኛውን ደግሞ በቡኻሪና በሙስሊም ይሄም የተዘገበ ሐዲስ ነው ማለት ነው። ሌላው አራተኛ አራተኛ አልሃኢድ ወልኑፈሳ በሀይድ ላይ ያለች ሴት የወር አበባ የምታይ እንዲሁም የወሊድ ደም የምታይ ሴት ኢዛ እንቀጠዐ ደሙ ዐንሁማ ደሙ ቢቆምላት ሀይድ ላይ ያለችዋ ሴት የሀይድ ደም ከቆመ የወሊድ ደምም ላይ የነበረችዋ ደሙ ከቆመላት ሚነ ከሌሊቱ ክፍል ማለት ነው ጃዘ ለሁማ ተአኺሩ ልغስሊ ኢላ ሰባሕ እስከ ንጋቱ ድረስ ህጥበቱን ማዘግየት ይፈቀድላቸዋል ይሄ ማለት ምን ማለት ነው ጀናባ ሆና ማንጋት ትችላለች ከዛም ትታጠብና ፈጅሯን ትሰግዳለች ማለት ነው በሌሊቱ ክፍል ላይ እኩለ ሌሊት ካለፈ በኋላ ለምሳሌ ደሟ ቢቆም ማለት ነው እስከ ፈጅር ድረስ አዘግይታ ታጥባ ሰላቷንም ጾማንም መቀጠል ትችላለች። ይሄም በወር አበባና በወሊድ ደም ላይ ያለች ሴት ነው። ግን ያው የወለደች ሴት እንዴት አድርጋ ነው የምትጾመው? ልጇን ነው የምታጠባው ማለት ነው። አቅሙም አይኖራትም። እንዲሁም አምስተኛው ሌላው የተፈቀደው ምንድነው? አስቲዋቅ መፋቂያን መጠቀም የመጀመሪያውም ከከሰዓት በፊትም ሆነ ከከሰዓት በኋላ ምንም ልዩነት የለውም ጅምሁሩ ልዑለማ አብዛሃኛዎቹ የኢስላም ሊቃውንቶች አኢመቱል አርባዕም ቢሆኑ የእነሱን ባልደረባ ፈቅደዋል የሚከለክል ማስረጃ የለም ረሱል ሰለ ላሁ ወሰለም በየትኛውም ወቅት ላይ በየትኛውም ሰላት ወቅት በደረሰ ሰዓት ሲዋክን መጠቀም ኡመቶችን ያስቸግራቸዋል ብዬ ባልሰጋ ኖሮ አዛቸው ነበር ነው ያሉት ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢሰላ ብለዋል ኡመቶቼን አስቸግራለሁ ብዬ ባላስብ ኖሮ ሲዋክን አዛቸው ነበር። ዒንደ ኩል ውዱእን አው ዒንደ ኩል ሰላህ ውዱእ በተደረገ ቁጥር ሰላት በተሰገደ ሰዓት። ስለዚህ በጾም ወቅትም ቢሆን በጠዋቱም ክፍለ ጊዜም ይሁን ከሰዓት በኋላም ቢሆን ሲዋክን መጠቀም ይቻላል። ሲዋክን መጠቀም ጾምን አያበላሽም ነው። አንዳንድ ከከሰዓት በኋላ ማለት ነው ከእኩለ ቀን በኋላ ሲዋክን መጠቀም የተጠላ ነው በማለት የመጡት በጠቅላላ ደካማ ናቸው፣ ضعيف መሆናቸውን የኢስላም ሊቃውንቶች ገልጸዋል ነው የሚሉት። ስለዚህ በጥቅሉ ይቻላል ነው። ስድስተኛ ሌላው እንደዚሁ ደግሞ ምግብን የማይተኩ የህክምና መገልገያዎችን መጠቀም አተዳዊ ቢአይ ደዋ ማንኛውም አይነት ምግብን የማይተኩ መድኃኒትን መገልገል ይቻላል። መርፌ መወጋት ለምሳሌ ወይም ደግሞ የአይን ጠብታን መጠቀም። ምክንያቱም በአይን በኩል አይደለም፣ ያው በአፍ በኩል ነው የሚገባው ጾምን የሚያበላሸው። የአይን ጠብታን መጠቀም እንዲሁም ደግሞ መርፌን ደረቅ መርፌ ማለት ነው የምግብ መርፌን የማይተካ ይሄንን ሁሉ መገልገል ጾምን አያበላሽም ሰባተኛ ደግሞ ሌላው የተፈቀደው ነገር ዘውቁ ጣዓሚ ወደ ሆድ ባልገባ መልኩ በምላስ ምግብን መቅመስ ሚስት ለባለቤቷ ለኢፍጣር ወይም ለእራት ያዘጋጀችውን ምግብ እንዴት እንደሆነ ለማወቅ ብላ በምላሷ ብትቀምሰው ያንን ነገር ወደ ውስጥ አስገብታ እስካልዋጠችው ድረስ ያ የቀመሰችውን ነገር የምትተፋው ከሆነ መቅመሱ ጾምን አያበላሽም ማለት መቅመሱ ጾምን አያበላሽም ይቻላል ማለት ነው። ነገር ግን እንዳንው እንዳትውጠው ወደ ውስጥ እንዳይገባ ማለት ነው። ቀምሶ መጥፋቱ ይቻላል። እነዚህ እንግዲህ ያው በጥቅሉ በረመዳን ላይ ይቻላል ወይስ አይቻልም ብለው በአብዛኛው የሚነሱ ጥያቄዎች ናቸው። ሰፈርም መውጣት እንደዚሁ ሐጃ ካለው አንድ ሰው ሙሳፊር መሆን ይችላል። ነገር ግን ያው ከፊል ዑለማዎች ምንድን ነው የሚሉት ሰፈሩ ሙባህ መሆን አለበት ይላሉ። የሚጓዘው ሰፈር ሐላል የሆነ ንግድ ሊሆን ይችላል፣ ዚያራ ሊሆን ይችላል፣ ወይንም ደግሞ ለዑምራ ለመሳሰሉት ለዒባዳ ሊሆን ይችላል። ሙባህን የተፈቀደ መሆን አለበት። ሐራም ከሆነ ሰፈሩ አይቻልም የሚሉ ዑለማዎች አሉ። ለሐራም ንግድ እቃ የሚመላለስ ከሆነ ሙሳፊር አይሰኝም የሚሉ አሉ። ሌሎቹ ደግሞ ሐራምም ቢሆን በተጓዘበት በሐራሙ ይጠየቅ እንጂ ያው ሙሳፊር ነው፣ ስለዚህ ሰፈር መውጣቱ ይፈቀዳል ነው የሚሉት። ወላሁ አለም ያው ከጾሙ ጋር አገናኝተው ማለት ነው። አላኩል ያህል ሐጃ ላለው ጉዳይ ሙባህ ለሆነ ነገርም ሰፈር ቢወጣ ምንም የተጠላ ተግባር አይደለም። እነዚህ ስምንቱ ለናሙና የቀረቡ ናቸው። አንድ ጾመኛ በጾም ወቅት ላይ ሊፈጽማቸው የሚችል ማለት ነው። ሌላው ደግሞ በተቃራኒ መክሩሃት ሰው የተጠሉ ተግባራቶች አሉ። ጾምን የማያበላሹ ነገር ግን ጥንቃቄ የሚያስፈልገው የተጠሉ የሆኑት ከተጠሉ ተግባሮች መካከል አንደኛ ቅድም እንዳልነው አልሙባለገቱ ፊል መድመደቲ ወልስቲንሻቅ በአፋችን ውሃ አስገብተን በምንግመጠመጥ ጊዜ እንዲሁም በአፍንጫ ውሃን በምንስብበት ጊዜ በደንብ አድርገን ልክ ሌላ ጊዜ እንደምናደርገው ከመጠን ያለፈ መሳብና ውሃን ማስገባት የተጠላ ነው። ሐራም ነው አልተባለም፣ የተጠላ ነው። ለምንድን ነው የተጠላው? ሐራም ካልሆነ ይሄ ነገር ወደ ኋላ ላይ ወደ ሆድ ውሃ እንዲገባ በር ይከፍትና የሰውየውን ጾም ሊያበላሸው ይችላል። ስለዚህ ጾምህን ሊያበላሽ የሚችል ነገርን መዳፈር ላንተ የተጠላ ተግባር ስለሆነ በመጠኑና በስሱ ነው በውሃ መግመጥመጥም ሆነ በአፍንጫ መሳብ ያለብን። በደንብ እንስባለን ወይም በደንብ እንግመጠመጣለን ብለን ውሃ ስናስገባ በዛው በጉሮሮ በኩል አልፎ ምን ሊሆን ይችላል? ጾማችንን ሊያበላሸው ይችላል። ስለዚህ ከልክ በላይ ውሃ መሳብ የተጠላ ተግባር ነው። ይሄ አንደኛ ነው፣ ጥንቃቄ ያስፈልጋል ማለት ነው። ሁለተኛ ስሜቱን መቆጣጠር ለማይችል ሰው የትዳር አጋሩን መሳብ። ትላንትና እንዳየነው የትዳር አጋርን በጾም ወቅት ላይ ማቀፍም መሳምም ይቻላል፣ ስሜቱን የሚቆጣጠር ከሆነ ብለናል። ማስረጃዎችንም ተመልክተናል። ስሜቱን የማይቆጣጠር ለሆነ ሰው ግን የተጠላ ተግባር ነው። ለምንድን ነው የተጠላው? ኋላ ላይ ስሜቱን መቆጣጠር አቅቶት የተፈቀደውን ነገር ሲተገብረው ወዳልተፈቀደለትና ጾሙን ወደሚያበላሸው ወደ ሐራም ነገር ሊዘፈቅ ይችላል። ከኋላ ከባለቤቱ ጋር ግንኙነት ፈጽሞ የማይወጣው የሆነ እዳ ውስጥ ተመልሶ ሊገባ ይችላል። ከፋራው ደግሞ ኃይለኛ ነው። ስለዚህ ይህም የተጠላ ተግባር ነው። ስሜቱን መቆጣጠር ለማይችል ለማይችል ሰው ማለት ነው። ሶስተኛ ሌላው የተጠላው ተግባር ምንድነው? ዘውቁ ጣዓሚ አው ሸራቢ ቢላ ዑዝር፣ ያለምንም ዑዝር ያለምንም ምክንያት ምግብን መቅመስ ወደ ሆድ እንዳይገባ ሳይገባ ግን መቅመስና መጥፋት። ቅድም ያየነው ከዑዝር ጋራ ከምክንያት ጋራ የተፈቀደ ነው ብለናል። ሰውየው የሰራውን ወይ እሷ ለባለቤቷ ያዘጋጀችውን ምግቡ አሁን ምን አንሶታል ወይ ደግሞ ምን ያስፈልገዋል ለሚለው በጫፉ ቀምሶ የማይወጣውና የሚተፋው ከሆነ የተፈቀደ ነው ብለናል። በተቃራኒው ደግሞ ያለምንም ዑዝር ከሆነ የተጠላ ነው ማለት ነው። ሌላው የሚፈቀደው ሶስተኛ የተጠላው ተግባር ያለምንም ዑዝር ያለምንም ምክንያት መቅመስ ነው። ይሄ ሰው አሁንም ሲቀምሰው ወደ ውስጥ ምግቡ ገብቶ ጾሙን ምን ሊያደርግበት ይችላል? ሊያበላሽበት ይችላል። ሊያበላሽበት ይችላልና رمضان رمضان يا حبيب رمضان رمضان ليتك دوما قريب ያው የዛሬው አጠር ባለ መልኩ ነው የሚቀርበው።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 صل على محمد وآل محمد يا مسلمين صلوا عليه ሰለላሁ ዐለይሂ ወሰለም ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ተመልሰን መተናል። ውድና የተከበራችሁ የተንሱም ሬዲዮ አድማጮቻችን እየተካተላችሁ ያላችሁ ዘወትር ዕለተ አርብ ከፈግም ስቱዲዮ በቀጥታ የሚተላለፍላችሁን የአማርኛ የሬዲዮ ፕሮግራማችን ነው። አሁን እያደመጣችሁ ያላችሁት እንግዲህ ልዩ የረመዳን ዝግጅቶችን ነው። እናንተን ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ ዝግጅቶችን እንግዲህ ኢንሻአላህ ተዓላ በአላህ ፍቃድ እያቀረብንላችሁ ነው። ቀደም ያለው የሰጣብ ሀይደር ፕሮግራም እንግዲህ ማሻአላህ ነበረ። በጣም በውስጡ ብዙ ቁም ነገሮችን ይዟል። ብዙ የሚጠቅሙ ነገሮችን ይዟል። አላህ እንግዲህ ሰምተን የምንጠቀም ያደርገን። እስተወጥ አቡ ሀይደርንም አላህ ረጅም እድሜ ሙሉ ጤና ማለቅ የሌለው ዒልም ይስጠው። አላህ እሱም ባለበት ቦታ አላህ ይጠብቀው ኢንሻአላህ። ሼኻችን ጀዛኩም ላ ብለናል። ወሳኝ ነገር ነው እንግዲህ ዛሬ ያነሳው። ምክንያቱም ይሄ ጾም እንዲሁ ጾመን እንግዲህ እየጾምንም እየሰገድንም አንዳንዴ እኮ ሳናውቃቸው ጾም የሚያበላሽ ነገሮች ልንሰራ እንችላለን እና ምን አይነት ነገሮች ነው ጾሙን የሚያበላሹት የሚሉት ነገር ነው ያነሳልን። ስለዚህ እኛ ደግሞ ጾማችን እንዳይበላሽ ምንድነው የምናደርገው? ከነዚህ ነገሮች እንቆጠባለን፣ በተሻለን መጠን እንርቃለን ማለት ነው። አዎ ከእንግዲህ ጥንቃቄ እያደረግን ጾማችንን በስርዓቱ ውሎ ማታም እንደሚፈልገው ቀን እንደሚፈልገው ጥያቄ ካላቸውም በዚህ ዋትስአፕ መላክ የሚችሉ ኢንሻአላህ በዚህ ጉዳይ ያው አሁን ግንዛቤ ኢንሻአላህ የምንፈጥር ይመስለኛል ማለት ነው። በቀደም አንድ የኦሮምኛ አድማጫችን ደውሎብኝ ነበር ታገለ ደውልና ጠየቅኝ ፈትዋ። እንግዲህ አሁን እንደሚታወቀው የኦሮምኛ ፕሮግራማችን ላይ ፈትዋ አለ። ታላቁ ሼካችን ዶክተር ሼክ ሙሳ ሱአላ እሱ ነው እንግዲህ የሚያቀርብልንና ይህን ጥያቄ ያቀርብልኝ ብሎኝ ነበረ እና ጥያቄው ምን የሚል ነበረ? አንድ ሰው ስሜቱ ከመጣ ማለት ነው sperm ኡ ከመጣ በፍላጎቱም ይሁን ያለ ፍላጎቱ ከመጣ የዚህ ሰው ጾም እንዴት ነበረ የሚል ነገር አስቶ ነበረ። ያው አንድ ሰው ሆን ብሎ masturbate ም ይሁን እንዲሁም ከሚስቱ ጋር ተኝቶም ይሁን በራሱ ጊዜ ተነሳስቶ ያን ነገር ካደረገ completely ይበላሻል ጽሁፉ። ግን በእንቅልፍ ላይ ያለ ሳያስቦ እሱ ለምሳሌ ተኝቶ በሰመመን በሰመመን ውስጥ ከመጣ በህልም ውስጥ እንዲህ ከመጣ ማለት ነው ሴትም ትሁን ወንድ ጾሙ ያን ጊዜ አይበላሽም። ያ ሰው ምንድነው ተነስቶ ብቻ ለሰላት ለምናምን ግራው ምናምን መታጠብ ነው እንጂ ያለበት ጾሜ ተበላሽታል ብሎ ማቆም የለበትም ማለት ነው። ከዚህ ውጪ ደግሞ የዛሬ ሳምንት አካባቢ ነው ወደ ሀረር ከተማ ለሆነ ጉዳይ ሲሄድ አንድ ልጅ ነበረ እኔ ጋቢና ነበር ቁጭ ና አልኩት እዚህ ጋር ከኔ ጎን ቁጭ ብሎ ምናምን ስለው ባቅቶ ይቅርብኝ እኔ ጾም ይበላሽ አለ እንዴ አልኩኝ ደግሞ ጋቢና መባት ጾም ማበላሽ ጀመረ እንዴ ለምን ስለው አይ እኔ ጋቢና ቁጭ ካልኩኝ ስለኔ ስለሚያዞረኝ ያስመልሰኝና ጾም ይበላሽ አለ አዎ እዛ እንግዲህ ስለዚህ ትውከት ደግሞ በራሱ ጊዜ ከመጣ ጾምን ሙሉ ሙሉ አይበላሽም ግን በራሳችን ጊዜ ነካክተን አነሳስተው ማለት ነው ካመጣ ነው ግን ጾሙ ይበላሻል ማለት ነው። ፕሮግራማችን አሁንም ይቀጥላል። ቆይታችሁ አሁንም ከኛ ጋር ይሁን እያላችሁ መቼስ ያው ስለ ረመዳን ሲነሳ የሚነሱት ብዙ ነገሮች አሉ አይደል እንዴ? አዎ ከነዚህ መካከል ሰላቱ ተራዊህ ነው። መቼስ ረመዳን ተነስቶ ሰላቱ ተራዊህ ሳይነሳ አይቀርም አይደል እንዴ? እና አንዴ የሆነ አንድ ወደ እስልምና የተመለሰ ወንድማችን ነበረ እና ከሰለመ ሁለት ሳምንቱ ነበረ እና እቺ ሁለት ሳምንት እንግዲህ ሁሌ ጀማዓ ይሄ ነው እሺ የሚሰግደው የሚሰግደው እና ታዲያ አንድ ቀን ያው ረመዳኑ ገባ ማለት ነው። አሁን ልክ ሻይ ሰላት ሰግዶ ተራውት እየሰገዱ ነው እሱ የመጣው መጥቶ ከነሱ ጋር አሰረ። አሁን ይሰገዳል። ከዛ በኋላ እንደገና አሰላሙ አለይኩም አሰላሙ አለይኩም ይባላል። እሱም ይላል። እንደገና በአዲሱ ይታሰራል። እሱም ይነሳል። እያለ እያለ ገረመው ሰውየው። ዛሬ እኔ ነኝ ትክክል ያልሆንኩት ወይስ ሰው ነው? ሌላ ጊዜ እኮ ሻይ አራት አራት ነው የምንሰግደው፣ ዛሬ ግን ምንድነው እያለ ብቻ በቃ እየተገረመ ይሰግዳል ብቻ ይሰግዳል። በኋላ ወደ 11 ረካ ሰግዶ ይጨርሳል። ዳገለ ሰውየው ደግሞ ነጋዴ ነው። እና በነጋታው አሁን ከተማ ውስጥ ወደ ስራ ቦታ ሲሄድ ሰዎች እያወሩ ነው ባክ ዛሬ የሩዝ ዋጋ ጨምሯል እኮ ከአምስት መቶ ወደ ሰባት መቶ ገባ ይላል። ያኛው ደግሞ ምን ሩዝ ብቻ ዘይቱን ጨምሮ ላይ እንዴ ዘይቱን እኮ ወደ 300 ብር ምናምን ነው የጨምረው ይላል። ያኛው ስኳሩም እንደዛው እንዴ የጨምረው ምናምን እያሉ ያወራሉ። ከዛም ሲያዳምጥ ሲያዳምጥ ቆይና ምን እሱ ብቻ አላቸው። የሻይ ሰላትም እኮ ጨምሯል አላቸው። ሱብሃንአላህ ሰዎቹ ገረማቸውና ምን ማለት ነው ጨምሯል ስትል ምናምን ድሮ ሻይ ስንት ረካ ነው የምትሰግዱት? ያው ሻይ አራት ረካ ነው የሚሰግደው ሁሌም ሲሉት፣ እሺ እኛ ማታ 11 ሰግደናልና የሻዩን ዋጋ ጨምሮላላችሁ። አይ በጣም እንግዲህ አብዲ ቆንጆ ነገር ነው። የጃሂል ኢባዳ ተመልሶ ወደ የሚባለው ነው ያመጣብኝ። ውድና የተከበራችሁ የፈንክም ሬዲዮ አድማጮቻችን በቀልዱ እንግዲህ ትንሽ ዘና ፍታ እንዳላችሁ ከዛ ውጪ እንቁ ነገር እንደጨበጣችሁ ተስፋ ይባላል። ኢንሻአላሁ ተዓላ አሁን በቀጥታ ወደ ዛሬው ሁለተኛው ፕሮግራማችን እናምራለን። ይህ ፕሮግራማችን በሼህ አብዱል ወሂድ ነስረዲን ተዘጋጅቶ የቀረበልን ፕሮግራም ነው። ወቅቱ እንግዲያው እንደምናውቀው የሁለተኛው አስር ቀናት ውስጥ ነው የምንገኘው። የመጀመሪያውን አስር ክፍል እንግዲህ ጨርሰን አሁን ሁለተኛው ላይ ነው የምንገኘው። ይህ ደግሞ የምህረት ወራት ውስጥ ስለሆነ በዚህ ውስጥ ምህረትን አላህ ስብሐነ ወተዓላ መጠየቅ አለብን፣ ዱዓን ማብዛት አለብንና ኢንሻአላህ ተዓላ ሼህ አብዱል ዋሂድ ነስሩዲን ዱዓን በተመለከተ አጠር ያለ ትምህርት ይዞልን መጥቷል።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 እነሆ እኛንም እናንተንም ባዳመጣችሁት እኛም ባስተላለፍነው ምንጠቀም አላህ ስብሓነ ወተዓላ ያድርገን። ፈአወለን أوصيكم ወነፍሲ አወለን بتقوى الله جل ወነቱቡ ኢላ ሚን ዙኑቢና ذنوبنا الله سبحانه እሱን ልንጠነቀቀው ይገባል። እንደውም ወደ አላህ ስብሓነ ወተዓላ በንሳ በተውባ ወደ እርሱ ልንመለስ ይገባል ከወንጀሎቻችን ولا تقنطوا من رحمته مهما بلغت ذنوبكم أيها المسلمون كالله سبحانه وتعالى إذنة تسفانا تقرطوا مهما بلغت ذنوبكم منم كفنيا وانجلاتن ببزا كالله سبحانه وتعالى إذنة تسفان كرسو مقرط አይገባም فإنه يغفر الذنوب جميعا እርሱ ለተመላሾች ለተጸጻቾች በአጠቃላይ ወንጀልን ሁላ የሚምር ጌታ ነው لمن تاب منها ከወንጀሎቹ الله سبحانه وتعالى ወደ እርሱ ተጸጻቾች የሆኑትን በአጠቃላይ አላህ ማህሪና አዛኝ የሆነ ጌታ ነው። ከማ ሩዊየ አነስ ብን ማሊክ ረዲየላሁ ዐንሁ ቃለ سمعت رسول الله صلى الله عليه وسلم يقول قال تعالى في الحديث القدسي أنس بن مالك እንዳወሩት ከረሱላችን ሰለላሁ ዐለይሂ ወሰለም በተወራው ሐዲስ የአላህ መልእክተኛ እንዲህ አሉ አለ። ከእርሳቸው ሲሉ ሰማሁ አለ አነስ ብን ማሊክ አላህ ስብሓነ ወተዓላ እንዲህ ያለ ብሎ ረሱላችን ሰለላሁ ዐለይሂ ወሰለም ተናገሩ። የብነ አደም አንተ የአደም ልጅ ሆይ ኢነከማ ደዐውተኒ አንተ በለመንከኝ ጊዜ ወረጀውተኒ በለመንከኝ ነገር ደግሞ ከኔ በከጀልከኝ ጊዜ ገፈርቱ ለከ ማ ካነ ሚንከ ወላ ኡባሊ ወንጀልህን ሁላ እምርሃለሁ ምንም ከወንጀሎችም ቢበዛ የሁሉም ወንጀልህን እምራለሁ አላሉ። የብነ አደም አንተ የአደም ልጅ ሆይ ለው በለገት ذኑበከ ወንጀልህ እንኳን ቢቃረብና የደረሰ ቢሆንም የሰማይን ታህል ጣራ ቢደርስም ክምሩ በዝቶ ሰማይን ቢነካ ثم استغفرتني ከዛም ምህረትን በከጀልከኝና ማረኝ ባልከኝ ጊዜ ገፈርቱ ለከ እምርሃለሁ ምህረቴ ላንተ ነው ይላል አላህ ስብሓነሁ ወተዓላ። የብነ አደም ኢነከ ለው አተይተኒ ቢቁራቢ ልአርድ ኸጣያ ምድርን የሚሞላት ያህል ወንጀልን ይዘህ ወደ እኔ ብትመጣና እኔም ብትገናኘን لا تشرك بي شيئا ምንም ከኔም ባላጋራህና ባዳም ልኮን ያላቃለጥክ ባዳም ልኮን ያልሰራ ሽርክን ከአላህ ስብሓን ወተዓላ በእርሱ በእኔ ያላጋራ ሆነ ወደ እኔ ብትመጣ ላተይቱካ እኔም እምርሃለሁ ቢቁራቢል መግፊራ ወደ አንተ ከዛ በሚበልጠው ምህረቴ ወደ አንተ እቃረባለሁ እምርሃለሁ አላል وقد تضمن هذا الحديث أمورا ثلاثة በዚህ በረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ ዙሪያ ነው እንግዲህ የምናጠነጥነው። በዚህ ሐዲስ ውስጥ ሶስት ነገሮችን ተካቷል ይላሉ። አዱዓ ፈአወለን አላህን ስብሓነ ወተዓላ ዱዓን በማብዛት ወደ እርሱ መላመን እንደሚገባንና በለመነው ነገር ከአላህ ስብሓነ ወተዓላ ተቀብሎኛል ብሎ በእርሱ መከጀል እየከጀሉ ዱዓ ማድረግ ተስፋን በቆረጠ ሳይሆን ከአላህ ስብሓን ወተዓላ እየከጀሉ ዱዓ ማድረግ አላህ ስብሓን ወተዓላ ለባሪያው የሚወድ ነው በዚህ ሐዲስ ውስጥ ምን ብሎ ኢነከ ما دعوتني ورجوتني غفرت لك إنك ما دعوتني ورجوتني እኔም በለመንከኝና በከጀልከኝ ጊዜ ወንጀሌ ማረኝ ብለ በለመንከኝ ጊዜ ወንጀልህን በአጠቃላይ እምርሃለው አላል። ታዲያ በአወል ፈኢነ ፊ ሰይድ ዱዓ በላጩ ዱዓ ይላሉ አለዚ ቃላ አባና ወታባ ኢለላህ ዐዘ ወጀል አባታችን አደምና ወደ አላህ የተመለሱበትን ትልቅ ዱዓ በዛ ዱዓ አላህን ስብሓን ወተዓላ መላመን ይሄ የዱዓዎች ሁሉ በላጭና ወንጀልን ከአላህ ስብሓን ወተዓላ ለምህረት የሚላመኑበት ዱዓ ነው አሉ ረበና ኢነና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ምን አልኻሲሪን ቃላ ይላል አላህ ስብሓን ወተዓላ አደምና ሐዋ እኮ ወደ ምድር ከተጣሉ በኋላ ለወንጀሎቻቸው ተጸጽቶ ምን ብሎ አሉ ረበና ጌታችን ሆይ እነና እኛ እኮ ዘለምና አንፉሰና ነፍሶቻችን ከበደሉት ሆነናልና ነፍሳችን በድለናል፣ ወንጀልን ሰርተናል፣ ትእዛዝህን ጥሰናል። እነና ዘለምና አንፉሰና ኢለም ተግፊር ለና አንተ ደግሞ ካልማርከንና ካላዘንክልን እኛ ከከሳሪዎች እንሆናለን። ጌታችን ማረም ብሎ የተላመኑ ማለት ነው። ኢነከማ ደዐውተኒ በዱዓ ውስጥ ምህረትን በመላመን አላህ ስብሓነ ወተዓላ የሚወደው ነው አሉ ፈፊህ ላቡደ ሚን ጀሚዕ በይነ ዱዓይ ወረጃ አልኢጃባ በአንድ ዱዓ መካከል እርሱም በመከጀል የተለመነን ዱዓ አረጃ ሁናከ ልየቂን በአላህ ስብሓነ ወተዓላ ተቀብሎኛል ዱዓይን ሰምቶኛል ብሎ አላህን ስብሓነ ወተዓላ በተላመኑ ጊዜ አላህ ስብሓነ ወተዓላ ይቀበለዋል فلو دعا بدون الرجاء لم يستجب له አንድ ሰው ዱዓን በተላመነ ጊዜ ምንም ከአላህ ስብሓን ወተዓላ ተቀብሎኛል ብሎ ከአላህ ሳይከጅል ሊአነ ከዛሊከ አልቁኑጡ ሚን ረሕመቲላህ ከአላህ እዝነትን የቆረጠ ሆኖ አንደበቱ የፈለገን ታህል ቢላመን ከእዝነቱ የቆረጠ ሆኖ አይቀበለኝም በውስጡ ያሰበ ሆኖ ከአላህ ስብሓነ ወተዓላ አይምረኝም ወይንም ይሄንን ዱዓይን አይቀበለኝም ብሎ በሚያደርገው ዱዓ አላህ ስብሓነ ወተዓላ ዱዓውንም አይቀበለውም። ولهذا لا تقنطوا من رحمة الله ومن يقنط من رحمة ربه إلا الضالون ከአላህ እዝነት ተስፋን ከእርሱ እዝነትና ችሮታው ማን ነው ተስፋ የሚቆርጠው? እነርሱማ የቆረጡትማ ተስፋን ከአላህ የሌላቸው ሰዎች ጥመት ላይ ነው ያሉት፣ ጠሞች ናቸው አለ። ወይነ ረጃ ቢዱን ዱዓ ለም የንፈዑሁ አንድ ሰው ከአላህ ዝም ብሎ ከንቱ መከጀልን በከጀለ ጊዜ ያለመላመን ያለመዋደቅ በሆነው ከቀልቡ ተሰብሮ ወደ አላህ ሳይተናነስ የሚላመነውን አለማመን መከጀልን አላህ ስብሓነሁ ወተዓላ አይቀበለውም። ሊአነሁ ለም የፍዐሉ ሰበብ አለዚ የሕሱሉ ቢሂ ልመጥሉብ አንድ ሰው ከአላህ የሚከጅልበትን ምክንያቶችን ሰበባቶችን ሳይጨብጥ ከእርሱ ምንም አይነት ምህረትና እዝነት ተቀባይነት አይኖረውም። ዱዓ አድርጎ በአላህ ስብሓነሁ ወተዓላ ይከጅላል ተቀብሎኛል ብሎ ይላሉ። والله قد ربط الأمور بالأسباب لا بد من من فعلها ومن تركها كان عاجزا مهملا كما قال النبي عليه الصلاة والسلام والله الله سبحانه وتعالى قد ربط الأمور إيان دون ነገሮች በአጠቃላይ በሰበቦች ላይ አደረገ። አንድ ሰው ሰበቡን ያደርጋል። ከዛም ከሰበቡ ደግሞ የተሳነፈ እርሱማ كما قال النبي عليه الصلاة والسلام والعاجز من أتبع نفسه هواه وتبنى على الله الأمانة እርሱ ከአላህ መከጀልን ስለ መከጀል በዱዓችን ውስጥ ስለ መከጀልን ነው እያወራን ያለው ዱዓን መለመን ይኖርብናል አላህን ስብሓን ወተዓላ ልንለምነው ይገባል በምን አይነት ሁኔታ እኛም ከእርሱ ተቀብሎናል ብለም የከጀልን ሆነን አልአምሩ ታኒ ሁለተኛው ደግሞ ይላሉ ሁለተኛው በዚህ ሐዲስ ውስጥ የተጠቀሰው አልእስትግፋር ምህረትን መላመን አንደኛው ዱዓ ነው። ሁለተኛ ላይ ደግሞ የተጠቀሰው ምህረትን ከአላህ ስብሓን ወተዓላ አነ ልእስትግፋር እስትግፋር ማለት ወሁወ ጠለቡ ልመግፊራ ለወንጀሎች ስህተት በአጠቃላይ ምህረትን ከአላህ መፈለግ ማለት ነው አሉ። ለወንጀሎቻችን ከአላህ ብቻ ምህረትን መከጀል ከእርሱ ማረኝ ብሎ ወደ አላህ ስብሓን ወተዓላ እርሱም መላም ላ የብቃ ሚን ዙኑብ ሸይአን አንድም ወንጀል አይቅርብኝ ሁሉ ወንጀሌ ማረኝ ብሎ አው ከፊሉን ማረኝና ከፊሉን ተው አይደለም ሁሉ ወንጀሌ ማረኝ ብሎ ወደ አላህ እስትግፋር ማድረግ بل يمحوها ولو كبر حجامها وبلغ ارتفاعها عنان ارتفاعها በአላህ ስብሓነ ወተዓላ በል የምሑሃ አላህ በዛ ምህረትን በፈለገ ጊዜ ባሪያው ወለው ከቢራ ቢያድግና ትልቅም ቢሆን እንደዛው የወንጀሉ ክምር ሰማይ ጠቀስ ሆኖ ሰማይም ቢነካ እርሱ አላህ ስብሓነ ወተዓላ ይምረዋል አሉ። وقد أمر الله بالاستغفار الله سبحانه وتعالى باستغفار عززا ثم وعد لنا المغفرة كذام دمو قال قبا مهرة دعاء دمو فأمرنا بالدعاء ووعد لنا الإجابة دعانم تلامنوا على መቀበሉን ደግሞ ቃል ገብቶልናል። ምህረትን ለምኑኝ እምራቸዋለሁ፣ ምህረቴ ደግሞ ቃል ገብቷል እምራቸዋለሁ በማለት አለ። ቢማዕና ለእስትግፋር የትርኩ ዝኑብል ሙስተግፊሩ ሚንሃ አንድ ሰው ከወንጀሉ ጸድቶና አላህ ስብሓነ ወተዓላ በዚች መገናኘታችን ወንጀላችን ሁላ አላህ ይማረን አንድ ሰው ይላሉ ወላ ቡደ መዓል ኢስቲግፋር አንድ ሰው ምህረትን ይለምናል ሚን ዐደም ልእስራር ዐለ ዙኑብ ወንጀልን ያልተው ሆኑ ይሄማ አልኸጣ ይሄ ራሱ ኢስቲግፋሩ ስህተት ነው አሉ ቢማዕና አነ ልሙስተግፊር የትሩኩ ዙኑብ አንድ ሰው ወደ እርሱ ምህረት የሚከጅለው ወንጀልን በመተው ነው አሉ ፈኢለም የትሩኳ ያልተው ሆኖ ካለ ሳለ ደግሞ አላህ ምህረትን ቢለምን ለም የንፈዕሁ ልእስትግፋር እስትግፋሩ የዛኔ ደግሞ አይጠቅመውም ሊአነሁ ሒነኢዝን የኩኑ ልእስትግፋረን ቢልሊሳን ፈቀጥ በምላስ ብቻ ወደ አላህ መላመን ብቻ ይሆንና የምላስ ሆኖ ብቻ ይቀራል ወደ ቀልብም ያልወረደ ከተግባሩም ያልተቆጠበ ሲሆን وقال والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون አላህ በቁርአን እንዲህ ይለናል እነርሱማ አጸያፊን በሰሩ ጊዜ ነፍሶቻቸውንም ወይንም የበደሉ የሆኑት ከዛን አላህን አስታወሱ እርሱም አመፅን ታወሳቸውና ለወንጀላቸው ምህረትን ከአላህ ጠየቁ የዛኔም ብሎ አሉ ማን አለ ለዚህ ወንጀል የሚብረን ከአላህ በስተቀር የሚሉ ናቸው ወለም ዩስሩ ዐላ ማ ፈዐሉ ወሁም ያዕለሙን እያወቁ ከወንጀላቸው ስህተት የታረሙ ሆኖ በዛ ላይ የማይዘወትሩ ናቸው በወንጀሎቻቸው ላይ وكذلك لك እንደዛውም كما ثبت في الصحيح عن شداد بن أوس عن النبي عليه الصلاة والسلام قال سيد الاستغفار أن يقول العبد ይላሉ በቀንና በሌሊት ውስጥ በላጩ ኢስቲግፋር ደግሞ ወደ አላህ ስብሓን ወተዓላ የሚላመንበት ትልቁ ደግሞ አላህ የሚምር ባሪያን የሚምርበት ወንጀሉን ኢስቲግፋር አንየቁለ አልዓብዱ ባሪያ ብሎ ወደ አላህ መላመኑ ነው አሉ ምህረትን በመከጀል አላሁመ አንተ ረቢ አንተ ጌታዬ ሆይ አላህ ሆይ አንተ ጌታዬ ነህ ፈጥረኸኛል ከአንተ በቀር ደግሞ የምገዛው ማንም የለኝ ከለቅተኒ የፈጠርከኝ ወአና አብዱከ እኔ ደግሞ ባሪያክ ነኝ ብሎ ወደ አላህ ይላመናል ወአና ዐመሉን ወአና ዐላ ዐህዲክ ወወዕድከ መስተጣዕት እኔም በአንተ ቃል ኪዳን ላይ ነው ያለሁት ወወዕድከ በቃል ኪዳን ላይ የተቻለኝን ሁሉ አለው አዑዙ ቢከ ብሎ ይለምናል። አዑዙ ቢከ በአንተ እጠበቃለሁ ሚን ሸር ማ ሰነዕት ከሰራሁት ሁሉ መጥፎ ነገር ተንኮሉ በዚህ በዱንያ ላይ ዒቃብ አለው። እያንዳንዱ ወንጀሎች በዱንያም በአኺራ መልስ አላቸው። አዑዙ ቢከ በአንተ እጠበቃለሁ ሚን ሸር ማ ሰናዕቱ የነፍሴ ተንኮል እኔ በሰራሁት ከሰራሁት ወንጀል ሁሉ ነገር መጥፎውን በአንተ እጠበቃለሁ። አቡ ለከ ቢኒዕመቲከ አለይ ወአቡ ዘንቢ ፈግፊርሊ ፈኢነሁ ላ የግፊር ዙኑበ ኢላ ይህንን ሰይዱል ኢስቲግፋር አሉ ረሱላችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ይህንን በማለት ወደ አላህ ስብሓነ ወተዓላ መላመን ማብዛት ይገባዋል ከወንጀሉ وكذلك وأوصى نبينا عليه الصلاة والسلام لخليله أبي بكر الصديق رضي الله عنه أبي بكر بلو بتأيك جزي سجود است رسول الله صلى الله عليه وسلم دعاء أبزو بلو دعانا أبزو بلو ወሲያም በሰጡት ጊዜ አቢበክርን እንዴት ብዬ ነው መለምነው ያ ረሱላላህ ሰለላሁ ዐለይሂ ወሰለም ብሎ በጠየቃቸው ጊዜ ቁል ያ አባበክር አሉት ብለህ ለምን አሉት ስጁድ ውስጥ ሱና ስጁድም ሆነ ዋጅብም ውስጥ ተገቢውን የስጁድ ሱብሓነ ረቢከ አልአዕላ ሱብሓነ ረቢየ አልአዕላ ወቢሐምዲ ካለ በኋላ የሚለው ዱዓዎችን መርጦ ማለት ይችላል በላጩ ረሱላችን ሰለላሁ ዐለይሂ ወሰለም ለአባበክር ያሉት اللهم إني ظلمت نفسي ظلما كثيرا فاغفر لي مغفرة من عندك ብለህ ለምንና ከአላህ ስብሓን ወተዓላ አላሁመ ኢኒ ዘለምቱ ነፍሲ ጌታዬ ሆይ እኔ ነፍሴን በድያለሁ ዙልመን ከሲረን ብዙን ወይንም ቁጥር አደዱ የማይታወቅን ነፍሴን በድያለሁና ፈግፊር ሊ ማረኝ መግፊረተን ሚን ዒንዲክ ላ የግፊሩ ዝኑበ ኢላ አንት ከወንጀሎች ሁሉ ከአንተ በቀር ማንም የሚምር የለምና ብለህ ለምን አሉ ታዲያ አልአምሩ ሳሊሱ ሶስተኛው ነገር በዚህ በጠቀስነው ሐዲስ ውስጥ የተጠቀሰው ነገር ምንድነው هذا الحديث أن التوحيد هو الشرط الأعظم بل هو አሳሱ ልመግፊረት ዙኑብ ፈመን ፈቀደሁ ፈቀደ ልመግፊራ አንድ ሰው በዱዓም ሆነ በእስትግፋር ውስጥ ሁሉ ነገር ሊጠቅመው የሚችለው ዱዓውና ኢስትግፋሩ ሊጠቅመው የሚችለው እሱ ተውሂድን ያዘለ እሱም የተውሂድና አላህን በብቸኝነት የሚያመልክ ሰው ሲሆን ብቻ ነው አሉ። አነ ተውሂድ ይላሉ አላህን በብቸኝነት ስለማምለኩ ሁወ ሸርጡል አዕዘም እርሱ እኮ መስፈርት ነው። በል ሁወል አሳሱል መግፊራ እርሱ የምህረትና የማንኛውም ስራ ተቀባይነት መሰረት ነው። እርሱ መሰረቱ ከሌለ ሁሉ ነገር ጠፊ ከንቱ ነው የሚሆነው ማለት ነው። ፈመን ፈቀደ ተውሂደ ተውሂድን የሌለው ሰው አሉ ፈቀደ አልመግፊራ ወከዛሊከ ፈቀደ ኢስቲጃበት ዱዓ አንድ ሰው ተውሂድን ከሌለው ምህረትንም አያገኝም፣ የእስትግፋሩ ውጤት አያገኝም፣ የዱዓ ተቀባይነትም አያገኝም። ولهذا قال جل وعلا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ ላ የግፊሩ በጭራሽን አይምርም ይላል። በወንጀል ላይ በተውሂድ ሳይኖረው ህይወቱ ላለፈች ሰው ተውሂድ ላይ ያለ ሳይኖረው ማንኛውም መልካም የሚሰራ ሰው ተቀባይነት የለውም ማለት ነው። ማንኛውም ደግሞ መልካም ነገር ሰርቶ ተውሂድን ሳይኖረው ባዕድ አምልኮ ሽርክን ሰርቶ ቢሞት አላህ በጭራሽ አይምረውም። አዩሽሪከ ቢሂ በእርሱ ያጋራን ሰው በጭራሽ አይምሩም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክም በታች ያለ ማንኛውም ወንጀል አላህ ስብሓነሁ ወተዓላ ላሻው ሰው ይምረዋል አሉ። ታዲያ አላህ ስብሓነሁ ወተዓላ አነ ሽርክ ለዙልሙን ዐዚም ሽርክ ማለት የወንጀሎች ሁላ ቁንጮ ነው፣ ከወንጀሎች ሁላ ከባድ ሽርክ ነው ይላሉ። ሽርክን እያቃለጠ ማንኛውም ሰው መልካምን እየሰራ ከዚህም ጎን ለጎን እንደዛውም ደግሞ ከእርሱ የሚያጋራ ከሆነ ያ ሁሉ የሚሰራው መልካም ነገር ከንቱ ይሆንለታል። وفي الحديث يقول الله تعالى يا ابن آدم لو أتيتني بقراب الأرض خطايا يا حديثاتين መጨረሻው ክፍል ምን ይላል? አንተ የአደም ልጅ ሆይ ምድርን የሚያህል ወንጀልን ይዘህ ወደ እኔ ብትመጣ ይለዋል። ثم لقيتني ከዛ ምን እኔ የተገናኘኝ ከሆን ታዲያ አላህ ስብሓነ ወተዓላ በእኔ ምንም ነገር ያላጋራ ሆነ ወንጀለ ብዙ ሆነ ወደ እኔ ብትመጣ እኔም ከዛ በሚበልጠው ምህረት ወደ አንተ ቃረባለሁኝ ወደ አንተ እመጣለሁ እምርሃለሁ አለ ወቁራብ አልአርض ቢደም ልቃፍ መልኡሃ ማለት ነው አሉ ወቁራብ አልአርድ ኸጣያ ማለት ምድርን የሚሞላ ወንጀል ማለት ነው ይላል ታዲያ አርስታችን ላይ መለስ ብለን ስንሰበስበው አልእስትግፋር ወዱዓ ማዓ ሰሊመት ልዓቂዳ አንድ ሰው ዱዓውና እስትግፋሩ ሊጠቅመው የሚችለው እርሱም ዓቂዳው የተስተካከለ ሲሆን ነው። رمضان رمضان رمضان يا حبيب رمضان رمضان ليتك دوما قريب ስለዛ ኢስቲግፋርንም ልናበዛ ዱዓንም ልናበዛ ለራሳችንም ለሙስሊሙም ለቤተሰቡም ለእያንዳንዳችን አላህ ስብሓን ወተዓላ ዱዓችን እንዲሰማን እርስ በራስ ዱዓ በመደራረግ ለራስም ዱዓ በማድረግ ዱዓ ሸርጦችን ሁላ አስተምሮት እንግዲህ ሰዓቱም አይበቃንም የዱዓ ተቀባይነት እንዴት ይኖረዋል የሚለውን ኢንሻአላህ እናንተም ባለው ሁኔታ ተጨባጭ ኢንሻአላህ እናንተም አስተምሮቹ ይኖራቸዋል ወሊሃዛ ታዲያ ለኔም ለናንተም በምናደርገው እስትግፋርና ዱዓ ከተውሂድን አላህ ስብሓን ወተዓላ ያጠራን ስንሆን ይጠቅመናል።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 أموال الناس بالإثم وأنتم تعلمون اللهم صل على محمد وآل محمد يا مسلمين صلوا عليه صلى الله عليه وسلم ተመልሰን መተናል አድማጮቻችን። ቀደም ካለው ፕሮግራም ቁም ነገር እንደጨበጣችሁና ዘና እንዳላችሁ ፈታ እንዳላችሁ ተስፋ እናደርጋለን። ሼክ አብዱል ወሂድ ነስረዲን ጀዛኩም ላሁ ኸይረን ብለዋል። አላህ እሱንም ጀዛውን በአዱኛም በአኽራ የሚክፈለው። ከሱ ፕሮግራም እንግዲህ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ከፕሮግራም እንግዲህ ሰምተው ከተጠቀሙት አላህ ስብሓነ ወተዓላ ሁላችንንም ያደርጋል። ዓለምን እያነጋገረ ያለና የብዙዎቹን ሙስሊሞች ቀልብ የነካ አንድ ታሪክ ደግሜ ላሰማችሁ ነው። ወጣቱ አሊ በናት ይባላል። አውስትራሊያዊ ወጣት ነው። ገና በወጣትነቱ በብዙ የዱንያ ዋጋዎች ያንበሸበሸው ምዕራባውያን የሚመኙት ህይወት የሚኖር ለጋ ወጣት ወደ 600 ሺህ ዶላር የሚያወጡ የዘመናችን ድንቅ መኪኖችን የሚያሽከረክር ወደ 60 ሺህ ዶላር የሚያወጡ የእጅ ብራዝሌቶች የሚያደርግ ማንኛውም ወጣት ቢኖረው የሚመኘውን ዱንያዊ ጸጋ የያዘ ቆንጅዬ ወጣት። በዚህ ሁሉ የጸጋ ብዛት ውስጥ አላህ ግን አንድን ከባድ በሽታ ሰጠው። የካንሰር ታማሚ ሆነ። ዶክተሮች ያለህ እድሜ ሰባት ወር ብቻ ነው አሉት። ይህን ሲሰማ ህይወቱ በሙሉ ትርጉም አጣበት። ሁሉም ነገር በአንድ ጀንበር ተቀያየረበት። በቃ ያ ሁሉ የተቀናጣ ውድ ንብረቶቹ ምንም እንደማይፈይዱት ተገነዘበ። ከሰባት ወራት በኋላም አይቀሬውን የመጽዋ እንደሚጎነጭም ተናገረው። ታዲያ አሊመላት በዚህም ጊዜ የኑሮውን መስመር መቀየስ ጀመረ። ቀሪ ህይወቱን በመጨፈርና በመዝለል ማባከን ቢችልም ተግባሩ ትርጉም የሌለው መሆኑን ተገነዘበ። በቃ ወደ አላህ ስብሓነሁ ወተዓላ ቀሪውን ጊዜውን ሰዎችን መርዳት ምትክ የሌለው ደስታ እንደሚሰጠው ተረዳ። ወዲያውም ሙስሊም አራውን ዘ የተሰኘ ፕሮጀክት በመቅረጽ ያለው ንብረት በሙሉ በአላህ መንገድ ላይ ለሰደቃ አባረከተ። በሱ ፕሮጀክት ውስጥ እጅግ በጣም ብዙ አፍሪካውያኖች ተጠቃሚዎች ሆነዋል። ውሃ በመቆፈር ቤት ለሌላቸው በመገንባት በዒድና በአረፋ የእርድ ስጦታዎችን በማድረግ የትምህርት ቁሳቁሶችን እገዛ በማድረግ የቲሞችን በማገዝ እጅግ ዘርፈ ብዙ ስራዎችን በአጭር ጊዜ ውስጥ ከራሱ ተነስቶ ሌሎችን በመላው አውሮፓና አሜሪካ የሚገኙ ሙስሊም ኸይር ፈላጊዎችን በማስተባበር ብዙ ስራዎችን አሳካ። ወንድማችን አሊ በላት ከወራት በፊት እጅግ የሚከብድ ቪዲዮ ለቆ ነበር። በቪዲዮው ላይ ካንሰሩ አሰቃይቶት ደም እያስተፋው እንደነበረ ማንኛችንም ቢኖር የተመለከትን ይመስለኛል። አሊ በላት በዚህ ሰዓት ያደረገው ነገር ቢኖር ሌሎች ይማሩ ዘንድ ያለበትን ሁኔታ በቪዲዮ ቀርጾ የበደልኳችሁ ካላችሁ አፉ በሉ የመጨረሻ ሰዓቴ ሳይሆን አይቀርም በዱዓችሁም አትርሱን ይል ነበር። ወንድማችን አሊ በናት ባለፈው ማክሰኞ ከማግሪብ ሰላት በፊት ህይወቱ አልፏል። ኢና ሊላሂ ወኢና ኢለይና ራጅዑን። አላህ ስብሓነ በጀነት ከሚኖሩ ያድርገው። ውድና የተከበራችሁ የፈንኪን ቪዲዮ አድማጮቻችን የዛሬው የለተ አርቡ ልዩ የረመዳን ዝግጅታችን እንግዲህ እንዲህ እንዲያ እያለ ወደ መጨረሻው እየሄደ ነው። አሁን በቀጥታ ወደ ዛሬው የመጨረሻው ፕሮግራማችን እናመራለን። ይህ ፕሮግራማችን በስፋት አህመድ አደም ከዚሁ ከጾሙ ጋር በተያያዘና እንዲሁም በዱዓ ጉዳይ ላይ አጠር ያለ ትምህርት ይዙልን ኢንሻአላህ ቀርቧል። አሁን እሱን ሰምተን ተመልሰን እንመጣለን። አሁንም ቆይታችሁ ከኛው ጋር ይሁን። السلام عليكم ورحمة الله وبركاته الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين أما بعد يه رمضان عند شيرات متوه 39 ልዩ ወቅታዊ ትምህርት ዛሬ በአላህ ፈቃድ ለመዳሰስ የምንሞክረው የቁኑትን ምንነትና ከቁኑት ዱዓ ጋር ተያያዥ የሆኑ የተወሰኑ ነጥቦችን በመጨረሻም የቁኑት ዱዓን ትርጉም ይሆነ رمضان يا حبيب رمضان ሙእሚኖች ብለው ማለት በመሰረቱ አላህን ተባረክ ወተዓላ መታዘዝ ማለት ነው። ሶላት ላይም ለረዥም ጊዜ መቆም ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም የልጃቸውን ልጅ ሐሰንን የቁኑት ዱዓ አስተምረዋል። በራሳቸውም ዳዕዋቸው ላይ ሱሐቦቻቸው ላይ ችግር በተፈጠረበት ወቅት ፈርዱ ሶላቶች ላይ ቁኑት ያደረጉበት አጋጣሚ ዊትር ላይ የሚባልን ዱዓ ከልጃቸው ወይም ለልጅ ልጃቸው ለሐሰን ማስተማራቸውን መሰረት በማድረግ አመቱን ሙሉ የዊትር ሶላት ላይ ቁኑት ማድረግ እንደሚቻል ጅምሁር ዑለማ ጠቅሰዋል። ዊትር ብሎ ማለት ሌሊት ላይ ከዒሻ ሶላት ጀምሮ የፈጅር ሶላት ወቅት እስኪገባ ድረስ ባለው ጊዜ የለይል ሶላት ሁለት ሁለት ሁለት ረካዓ ሰግደን መጨረሻ ላይ ሶላታችንን ለማጠናቀቅ የምንሰግደው አንዱ ነጠላው ቁጥር ነው። የፈለገ ሰው 11 መስገድ ይችላል። ቅያሙን፣ ሩኩዑን፣ ስጁዱን፣ ቁርአኑን ያስረዘመ ከሆነ የሚሰግደው ነቢዩ አለይሂ ሰላቱ ወሰላም ይሰግዱ የነበረው 11 ከመሆኑ አንፃር በዚህ መልኩ መስገዱ የተሻለ ይሆን። መቆም አስረዝሞ መቆም ያልቻለ አጠር አጠር አድርጎ እየቀራ ከ11 በላይ 23 ቢሰግድ ከዛም በላይ ቢሰግድ ችግር የለም። ቁኑት ረመዳንም ላይ ከረመዳን ውጪም ዊትር ላይ የሚቻል ከመሆኑ ጋር ረመዳን የዱዓ ወር ከመሆኑ አንጻር ለየት ባለ መልኩ ሊደረግ ይችላል። በጀማዓ እንስገድ፣ ለብቻችንም እንስገድ፣ ቁኑት ማድረግ እንችላል። በጀማዓ ከሆነ ማድረግ የሚቻል ለብቻ ከሆነ የማይቻል የሚመስላቸው ሰዎች አሉ። ቁጥር የሰገደ ሁሉ ቁኑት ማድረግ ይችላል። ባይሆን ቁኑትን አንዳንዴ ማድረግ አንዳንዴ ማለፉ ተገቢ ነው። እንደዚሁ ደግሞ ወቅቱንና ቦታውን በተመለከተ ቁኑቱን አንዳንዴ ከሩኩ በፊት ማድረግ፣ ሌላ ጊዜ ደግሞ ከሩኩ በኋላ ማድረግም ይቻላል። አብዛኞቹ የመረጡትም ቁኑት የሚደረገው ከሩኩዕ በኋላ ቢሆንም አንዳንዴ ከሩኩዕ በፊትም ጭምር ማድረግ እንደሚቻል የሚያሳዩ ደሊሎች አሉ። ይህን ካደረጉት መሃል አንዱ ዑስማን ናቸው። እጅ ማንሳት ይቻላል። ራጂሑና የተመረጠው ይሄ እጃችን በምናነሳበት ጊዜ ከፊታችን ትይዩ መሆን አለበት። በጣም ዝቅ ማለትም የለበትም። እስከ ራሳችን ወይም ከራሳችን በላይ ከፍ ማድረግም የለብንም። ዱዓ በምናደርግበት ጊዜ ውስጣችን ላይ ካለው ሀሳብና ጭንቀታችን ጋር ከዓላማችን ጋር የሚሄድን ዱዓ የመረጠን ማድረግ እንችላለን። ለዲናችን፣ ለአዱንያችን፣ ለራሳችን፣ ለኡመታችን የሚጠቅሙ ሻምል የሆኑ ዱዓዎችን መጠቀሙ ተገቢ። እዚህ ጋር ብዙዎች የሚያነሱት ጥያቄ አለ። ይኸውም አረብኛ ስለማልችል ብዙ ዱዓዎችን ስላልሐፈብኩኝ ማዕናቸውንም ስለማላቀው በራሴ ቋንቋ ዱዓ ማድረግ እችላለሁ የሚል ጥያቄ ነው። በላጩም የሚሻለው ከቁርአን ከሐዲስ ከደጋ ቀደምቶች አላህን ከሚያውቁ ዕለሞች የተገኙ ዱዓዎችን በተገኙበት ቋንቋ በአረብኛው ቋንቋ ማድረጉን። ነገር ግን አንዳንዴ የራሱን የልቡን የሚገልጽለትን ዱዓ ላያገኝ ይችላል የሰው ልጅ። እንደዚሁ ደግሞ የእነዚህ ዱዓዎችን ትርጉማቸውንም ላያውቃቸው ይችላል። ይህኔ የሚያሳስበውን ነገር የሚያስጨንቀውን ነገር ለመግለጽ የሚያደርገውን ዱዓም እያጣጣመ በኹሹዕ ለመስገድ በራሱ ቋንቋ ዱዓ ማድረግ ካስፈልገው ራጅሑ በሌላ ቋንቋ ሶላት ውስጥም ቢሆን ዱዓ ማድረግ ይቻላል። የዱዓ ዋና ፍሬው ልብን ወደ አላህ አዝብሮ ራስን ዝቅ አድርጎ ሓጃን መጠየቅ ነው። ዱዓ የሚያደርገው አካል ጌታው የሚያናግርበትን ቋንቋ ካላወቀው ልቡ ሊሰበሰብ ሓጃውን በትክክል ሊገልጽ አይችልም። ሀሳቡ ሁሉ የሚሆነው የሚናገረው የሚያነበው ቋንቋ ላይ ነው። ምላሳችን የሚለውን ነገር ልባችን ካልተረዳው ቀልባችን ሙሉ በሙሉ ወደ አላህ ሊዞር አይችልም። ሆኖም ከአረብኛ ውጪ ባሉ ቋንቋዎች ዱዓ ብናደርግ ችግር የለም። አላህ ተባረከ ወተዓላ የሁሉንም ቋንቋ ያውቃል፣ ይሰማል። ከአረብኛ ውጪ ባሉ ቋንቋዎች ዱዓ ማድረግ እንደሚቻል ማስረጃዎች መሃል አንዱ ثم يتخير من المسألة أو من الدعاء ما شاء ما أعجبه የሚል የነቢዩ ዓለይሂ ሰላቱ ወሰላም ንግግር መገኘቱን ቡኻሪና ሙስሊም ባስተላለፉት ሐዲስ ሶላት ውስጥ ተሸሁድን ከጨረሰ በኋላ አንድ ሰው የሻውን ደስ ያለውን የፈለገውን ዱዓ ያደርግ ብለዋል ነቢያ ሰላት ወሰላም። ራሱ ቋንቋ መግለጽ የሚፈልገው መጠየቅ የሚፈልገው ዱዓ ካለ መጠየቅና ማድረግ እንደሚችል የሚያሳይ ሐዲት በላጩ ቁርአን ሐዲት ላይ የተገኙ ዱዓዎችን በተገኙበት ቋንቋ በአረብኛው መጠቀም ነው። ይሄም ማድረግ ያልቻለና አረብኛ የሚከብደው ሰው አሊያ ደግሞ በአረብኛ ውስጡ ላይ ያለውን ሐሳብ መግለጽ የማይችል ሰው በራሱ ቋንቋ ዱዓ ማድረግ ይችላል። የመጨረሻው ለዓለማት ህዝቦች የመጣው የዲን አልእስላም ህግጋት የሚጠቀመውን የአረብኛን ቋንቋ ለማወቅ ጥረት ከማድረግ ጋር ቁኑት በሚደረግበት ጊዜ የግድ ነቢ ዓለይሂ ሰላቱ ሰላም ለሐሰን ያስተማሩትን اللهم اهدنا فيمن هديت የሚለውን ዱዓ ብቻ ማድረግ ግዴታ ነው አልተባለ على الراجح። ከመሆኑም ድንበር ማለፍ የሌለበት የዲን የዱንያን ኸይር የያዘን ዱዓ መጠቀም ይቻላል። በብዛት ሰዎች የሚጠቀሙትን ነቢም ለሐሰን ያስተማሩትን اللهم اهدنا فيمن هديت የሚለውን ዱዓ በምናይበት ጊዜ ሐዲቱን አቡ ዳውድ ትርሚዚና መሳኢ የዘገቡ ሲሆን ሰነዱ ሰሒህ ወይም ሐሰን አቡልሐውራ ሐውራ ከሐሰን እንዳስተላለፉት ሐሰን የፋጢማ የዓሊ ልጅ ረዲየላሁ አንሁም አለመኒ ረሱሉላሂ ነቢ ዓለይሂ ሰላቱ ወሰላም አስተምረውኛል ከሊማትን አቁሉሁነ ፊል ዊትሪ ፊል የዊትር ቁኑት ላይ የምላቸው ዱዓዎችን الله قتلهم اللهم اهدني في من هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك وإنه لا يذل من واليت تبارك ربنا وتعاليت بلا የተለያዩ ዘገባዎች የተላለፈ ሲሆን አንዳንዶች ላይ አንዳንድ የቃላት ለውጥ አለ ሁኑስ ላይ የምላቸው ዱዓዎችን አስተምረውኛል ብላ ይህ አገላለጽ አመቱን ሙሉ ዱዓ ማድረግ እንደሚቻል የሚያሳይ የተወሰኑ ዕለሞች ከረመዳን ግማሽ በኋላ ነው ቁኑት ላይ ዱዓ የሚደረገው ያሉበት አጋጣሚ አለ። ላኪን ራጂሑ ረመዳንን ሙሉ ከረመዳን ውጪ ባሉ 11 ወሮችም ዊትር የሰገደ ሰው በሙሉ በየትኛውም ወቅት ላይ ቁኑት ማድረግ ይችላል። ራስን ከላይ እንደተጠቀሰው አንዳንዴ የተደረገ አንዳንዴ ሊተው ይገባ አላሁመ ህዲኒ ብሎ ማለት ጌታዬ ሆይ ቀናው መንገድ ላይ ጽናት ስጠኝ ማለት የሂዳያና ቀጥተኛውን መንገድ የመጨበጥ ሰበቦችንም አሳውቀኝ፣ ቀናው መንገድ ላይ ጉዞዬን ስኬታማ አድርገው ማለት ነው። አላሁመ ህድኒ በምንልበት ጊዜ ይህን ሁሉ ማዕና እያሰበን መሆን አለበት። ምራኝ የምንለው ከትክክለኛው መንገድ ውጭ ሆነን አይደለም። እስላም ቀጥተኛው መንገድ ነው። ከቀጥተኛው መንገድ መብቃት አንድ ነገር ነው። ቀጥተኛው መንገድ ላይ መጽናት ሌላ ነገር ነው። ቀጥተኛው መንገድ ላይ አህዋላችን፣ አኽላቃችን ያማረ መሆኑ በጥሩ መልኩ መጓዛችን ሌላ ተጨማሪ ነገር አላሁመ አህዲኒ የሚለው ይሄን ሁሉ ያካትታል። የምንሰግደው ለብቻችን ከሆነ አላሁመ አህዲኒ እያለን ዱዓ እናደርጋለን። ወንድም ይሁን ሴት አብሮን የሚሰግድ ሰው ካለ ወይም ኢማም ይሄን ዱዓ በሚያደርግበት ጊዜ አላሁመ አህዲና ማለት ይጠበቅበታል። አንዳንድ አረብኛን የማያውቁ ሙፍረድን የጀምዕና የሙፍረድን ልዩነት ያልተረዱ ሰውን እያሰገዱ ሳለ አላሁመ ህዲኒ ፊመን ሀደይት የሚሏል። ይሄ ስህተት በኋላ ያሉ ሰዎችን ልንረሳ አይገባም። فيمن هديت ብሎ ማለት ደግሞ አንተ ከመራሃቸው ሰዎች ጋር እኔንም ምራኝ፣ ከወልዮችህ ከደጋግ ባሮችህ ጋር ቀላቅለኝ ማለት። وعافني فيمن عافيت ማለት ደግሞ ከመጥፎ ነገር ሁሉ ከጠበካቸው ካዳንካቸው ሰዎች ጋር እኔንም አደነኝ ማለት መጥፎ ነገር የሚለው የአካልም የአኽላቅም መጥፎ ነገርን ያካትታል። ከበሽታ፣ ከአደጋ፣ ከችግር ሁሉ ጠብቀኝ ማለት እንደዚሁ ደግሞ ከሽርክ፣ ከኩፍር፣ ከቢድዓና ከምቀኝነት፣ ከኩራትና ከመጥፎ ስነ ምግባር በሙሉ ጠብቀኝ ማለትን ያካትታል። አንድን ዱዓ ትርጉሙን አውቀን ስንለውና ትርጉሙን ሳናቅ ስንለው አንድ አይደል። ወዓፊኒ ፊመን ዓፈይት በጥቅሉ አደጋን፣ መጥፎን ነገር ሁሉ ተከላከልልኝ ማለትም ጭምር ወተወለኒ ፊመን ተወለይት አንተ ኃላፊ ከሆንካቸው ሰዎች ጋር ኃላፊ ሆነልኝ፣ ራሴን ለራሴ አትተወኝ፣ ጉዳይ በሙሉ ያማረና የተስተካከለ አድርግልኝ ማለት ወባርክ ፊማ አዕጠይተ ማለት ደግሞ የሰጠኸኝን ነገር በሙሉ መልካምነትና ጠቃሚነቱን አብዛልኝ ማለት ሲሆን ፊማ አዕጠይተ የሰጠኸኝን ነገር የሚለው እድሜን፣ ንብረትን፣ እውቀትን ሌሎችንም ነገሮች ያካትታል። አላህ እውቀት የሰጠው ሰው እውቀቱን ጠቃሚና በረካ እንዲያደርግለት፣ ንብረት የሰጠው ሰው ንብረቱን ጠቃሚና በረካ እንዲያደርግለት፣ እድሜያችንንም ጠቃሚና ብዙ ኸይር ነገሮችን የያዘ እንዲያደርግልን አላህን ተባረከ ወተዓላ የምንለምንበት ቃል ባሪክ ማለት ኸይሩን አብዛልኝ ማለት ነው የሚጠቅመኝ አድርገው ማለት ነው። ወቂኒ ሸረ ማ ቀደይት አንተ ከወሰንካቸው ነገሮች ሁሉ ክፋት ጠብቀኝ ማለት ነው። ምድር ላይ ያሉ ነገሮች በሙሉ አላህ የቀደራቸው የወሰናቸው መሆናቸውን የፈቀዳቸው ነገሮች ናቸው። ከነዚህ ነገሮች ውስጥ ጥሩም መጥፎም አለ። ከመጥፎው ጠብቀኝ ማለት ዲኔን አቅሌን ጠብቅልኝም ማለት ነው። እነከ ተቅዲ ወላ ዩቅዳ አለይከ ጌታችን ሆይ አንተ ትፈርዳለህ አንተ ላይ ግን የሚፈርድ ማንም የለም ማለት ይሄ የአላህን አዘማ ሀያልነት መግለጽ ነው። ተወሱልም ነው። አላህ የወሰነውን የሚሽር ማንም የለም። ሁሉም ለአላህ ይተናነሳል። إنه لا يذل من واليت ነው ነገሩ። አንተ የጠበከውና የረዳኸው የወደድከው ሰው በጭራሽ አይዋረድም፣ አያፍርም። ወላ የዕዙ መን አደይተ አንተ የጠላኸው ደግሞ መቼም የበላይ ሊሆንና አሸናፊ ሊሆን አይችልም። ተባረክተ ረበና ወተዓለይት ጌታችን ሆይ በአዱንያም በአኼራ የአንተ መልካም ነገር ያንተ ጥሩ ነገር በዛ ወተዓለይተ ልቅናህም ከፍ አለ አሸናፊነትህም ግልጽ ወጣ ማለት ሲሆን ይህ የአላህን ተባረከ ወተዓላ መልካም ስሞችን መልካም ባህሪዎቹን የምንገልጽበት ቃል ነው። አላህ በሁሉም ነገር ከፍ ያለ በስሞቹም በባህሪዎቹም ራሱም ጭምር ከሰማያት በላይ ከአርሽ በላይ ሐዲሱ ላይ የተገኘው እስከዚህ ሲሆን ነቢይ ያስተማሩት ሱናው ይሄ ነው ብለን እስከዚህ ዱዓ ከማድረጋችን ጋር ከዚህ አስከትለን ሌሎች የዲንም የአዱንያም ኸይርን የያዙ ዱዓዎችን ማድረግ እንችላል። ከዚህ ቃል ውጪ ግን ሌላን ዱዓ አያይዘን ብለን ነቢዩ ለሁሴን ያስተማሩት የሱናው ቁኑት ይህ ነው ልንል አይገባም። ከዚህ ዱዓ በኋላ የፈለግነውን ቃል የመረጠን ዱዓ ማድረግ እንችላል። ቀደም ሲል እንደተጠቀሰው በራሳችን ቋንቋ ዱዓ ማድረግ ይቻላል። አረበኛ የሚችል ሰው በአረብኛ ማድረጉ በላጭ ነው። የሚከብደው ሰው ከሆነ ለመማር ጥረት እያደረገ በራሱ ቋንቋ ማድረግ ይችላል። ሰላትን ሰላት ውስጥ ያሉ ራሳቸው የሚፈልጉ ቃላቶችን በራስ ቋንቋ መቀየር አይቻልም። ፋቲሐን በራስ ቋንቋ ማድረግ አይቻልም። አላሁ አክበር የሚለውን ሰሚ አላሁ ሊመን ሐሚድ የሚለውን በራስ ቋንቋ ማድረግ አይቻልም። አተሕያቱን በራስ ቋንቋ ማድረግ አይቻልም። ሱብሓነ ረቢያል አዕላ ሱብሓነ ረቢያል አዚም የሚለውን በራስ ቋንቋ ማድረግ አይቻል ሶላት አለ ነቢይን በራስ ቋንቋ ማድረግ አይቻል። ከዚህ ውጭ ያለውን ዱዓ በራሳችን ቋንቋ ብናደርግ ችግር የለው። ከዱዓዎች ሁሉ በላጭ ዱዓ ከአላህ ንግግር ከቁርአን የተገኘ ከነቢ አለይሂ ሰላቱ ወሰላም ሐዲስ የተገኙ ዱዓዎች ናቸው። ዋናውና ትልቁ ነገር ምርጥ ዱዓዎችን መርጦ ማድረጉ ሳይሆን የልባችን መሰብሰቡ የአላህ ተባረከ ወተዓላ መተናነሱና ዱዓ መቅቡል እንዲሆን የሚያደርጉ ሰበቦችን ማሟላቱ ጥሩ ዱዓን ሐፍዘን ብናደርግ የረመዳን ወር ላይም ብንደጋግመው ዱዓው መቅቡል ሊሆን አይችልም። በአላህ እስካላመንን ድረስ ዱዓ ስናደርግ እርግጠኛ እስካልሆንን ድረስ ከስባችን ሐላል እስካልሆነ ድረስ ዝምድና መቁረጥን እስካልተውን ድረስ ኢላ ገይሪ ዛሊክ ዱዓ መቅቡል እንዲሆን የሚረዱ መቅቡል እንዳይሆን እንቅፋት የሚሆኑ ነገሮች አሉ። እነዚህን ጠንቅቀን እነዚህን ጠንቅቀን ልናቅ ይገባናል። ዱዓ በምናደርግበት ጊዜ ለራሳችን ብቻ ሊሆን አይገባ። ካልነበርንበት እንድንገኝ ሰበብ የሆኑ ወላጆቻችንን ልንረሳ አይገባ። በህይወት ያሉ የሚሆኑ የሞቱ በተለይ ለሞቱ ደጋግመን ዱዓ ልናደርግ ይገባን። ውለታቸው ያለብን ሰዎችንም ልንረሳ አይገባ። አንድ ሰው መልካምን ነገር ካደረገላችሁ መልሱለት፣ ካልቻላችሁ ይበቃዋል እስክትሉ ዱዓ አድርጉለት ብለዋል ነቢዩ ሰላቱ ወሰላም። የኡማውን ጉዳይ የዲኑን ጉዳይም ልንረሳ ይገባል። ለአላህ ብለን የምንወዳቸው ሰዎችንም አስታውሰን ዱዓ ልናደርግ ይገባል። ለሰዎች ዱዓ ባደረግን ቁጥር የምንጠቀመው እኛው ራሳችን። አንድ ሰው ዱዓ ሲያደርግ መላይካ ካጠገቡ ሆኖ አሚን ላንተም እንደዛው አሚን ላንተም እንደዛው ይላል ብለዋል ነቢ አለይሂ ሰላቱ አለይሂ ሰላቱ ወሰላም። ከላይ ከጠቀስነው ከኩኑቱ ዱዓ በተጨማሪ የቁርአን የሐዲስ ዱዓዎች አሉ። የአድካር ክታቦች ላይ የትክክለኛ አድካር ክታቦች ላይ ማግኘት እንችላለን። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና አዛበን ናር። ጌታችን ሆይ በአዱንያም መልካምና ጥሩን ነገር በአኺራም መልካምን ነገር ስጠን፣ የአኺራ የእሳትን ቅጣት ጠብቀን ማለት اللهم إنك عفو تحب العفو فاعف عنا ማለት እንችላለን። ጌታችን ሆይ አንተ ይቅር ባይ ነህ፣ ይቅር ባይነትን ትወዳለህ፣ ይቅር በለን እንላለን። اللهم إني أسألك علما نافعا ወዐመለን ሷሊሐ ወሪዝቀን ጠይባ ጌታችን ሆይ ጠቃሚ እውቀትን መልካም ስራን ሐላል የሆነ ርዝቅን እጠይቅሃለሁ ማለት አላሁመ ክፍኒ ማ አህመኒ ምን እሙሪ ዲኒ ወዱንያይ ስለ ዲንም ይሁን ስለ ዱንያ ያሳሰበኝን ነገር ሁሉ አንተ አስተካክለልኝ ብለን ዱዓ ማድረግ እንችላለን። ሻምል የሆኑ በርካታ ዱዓዎች አሉ። ዋናውና ትልቁ ነገር የዱዓን አደብ መጠበቅ ነው። በዚህ መልኩ ዱዓ ካደረጉ በኋላ መጨረሻ ላይ ፊት ማበስ ይቻላል አይቻልም? በዚህ ዙሪያ የተነገሩ ሐዲቶች አብዛኞቹ የሐዲስ ሊቃውንት ዘንድ ደዒፍ በመሆናቸው ሶላት ውስጥ ይሁን ከሶላት ውጪ ፊት አይታበስም የሚል አቋም አላቸው በርካታ የዲን ሊቃውንቶች። ወላኪን እብን ሐጀርን ጨምሮ አንዳንድ መሐዲቶች ዱዓ ካረጉ በኋላ ፊትን ማበስ ይቻላል ያሉበት ሁኔታ ከሐዲሱ ደዒፍነት አንጻር አለማድረጉ የተሻለ ነው። በተለይ ሁሌ ማድረጉ አስፈላጊና ተገቢ አይደለም። ሐዲሱ ሰሒህ ነው የሚለውን ይዞ የሚያደርግን ሰው ግን ልንነቅፍ አይገባ። ወላሁ ተዓላ አዕለም። وصلى الله وسلم وبارك على عبده ورسوله محمد والسلام عليكم ورحمة الله وبركاته اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك فإنه لا يذل من واليت تبارك ربنا وتعاليت ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنك عفو تحب العفو فاعف عنا بلا رمضان رمضان يا حبيب رمضان رمضان ليتك دوما قريب ረመዳንን በአግባቡ ጾመው በአግባቡ ሰግደው ወንጀላቸው ተምሮ የጀነት በር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 صل على محمد وآل محمد يا مسلمين صلوا عليه صلى الله عليه وسلم አሁንም በድጋሚ ተመልሰን መተናል። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እየተከታተላችሁ ያላችሁት ዘውትር ዕለተ አርብ ከፈንኪም ስቱዲዮ የሚተላለፍላችሁ ልዩ የረመዳን ዝግጅታችን ነው። ኢንሻአላሁ ተዓላ እንግዲህ የዛሬው ፕሮግራማችን ወደ መጠናቀቁ እየሄደ የዛሬውን ፕሮግራማችንን ከመቋጨታችን በፊት ወደ ስድስተኛው ዙር የጥያቄና መልስ ውድድር እናመራለን። በዚህ በስድስተኛው ዙር የጥያቄና መልስ ውድድር ብዙ ነገሮች የተካተቱበት ነው። ብዙ አዳዲስ ነገሮች ያየንበት ነው ማለት ነው። ከአሁን ቀደም የነበሩት አምስት ዙሮች ጋር ስናነጻጽረው ማለት ነው። አንዳንድ መረጃዎችን ለመስጠት ያህል በመጀመሪያው ከፍተኛ ቁጥር በዚህ በስድስተኛው ዙር ላይ ተመዝግቧል። በአጠቃላይ 26 ሰው ነው የተሳተፈው ማለት ነው። ካሁን ቀደም የነበረው ከፍተኛው 23 ሰው የተሳተፉበት የጥያቄና መልስ ውድድር ነበረ። በዚህ እንግዲህ ከነዚህ 26ቶቹ መካከል 17 አድማጮቻችን በኢስቲቃማ ማለት ነው ከአንደኛው እስከ መጨረሻው ድረስ በኃይለኛው ፉኩር አሳይተዋል ማለት ነው። ከዚህ ውጪ አምስት አድማጮቻችን ደግሞ ጀምረው ያቋረጡ ናቸው። አራት አድማጮቻችን ደግሞ ዘግይተው የመጡ ናቸው ማለት ነው። ከዛ ውጪ ወንዶችም በብዛት የተሳተፉበት የዛሬው ዙር ብቻ ነው። ከአሁን ቀደም ወደ ሶስት ሰው ብቻ ነበረ የተሳተፈው ወንድ ማለት ነው ቁጥር። በዚህ ዙር ግን ወንዶች በአጠቃላይ ስድስት ሆነዋል ማለት ነው። ከአሁን ቀደም ደግሞ ከሀገር ውስጥ የተሳተፈ አድማጭ አልነበረንም። አሁን ደግሞ አሉ ከሀገር ውስጥ የተሳተፉ ወደ ሁለት አድማጮችም አሉ እንሻላ። የስድስተኛው ዙር የጥያቄና መልስ ውድድር እንግዲህ ለየት ይላል ማለት ነው ከሌሎቹ ጋር ስናነጻጽረው። ከዛ ውጭ ደግሞ ወንዶችም ወደ ደረጃ የመጡበት በዚሁ የስድስተኛው ዙር የጥያቄና መልስ ውድድራችን ነው። ለማንኛውም እስኪ አሁን በስድስተኛው ዙር ክፍል አስር ቀርበው የነበሩትን ጥያቄዎች አስታውስና ከዛ በኋላ መልሱን ነግራችሁና ውጤታችሁንም ከዛ በኋላ እናበስራችኋለን። አሸናፊዎች ደግሞ እነማን እንደሆኑ ኢንሻአላህ የምንነግራችሁ ይሆናል ማለት ነው። የአንደኛው ጥያቄ ይል የነበረው በእስልምና ሃይማኖት ውስጥ የተወለደው የመጀመሪያው ሰሃባ ስሙ ማን ይባላል ነው የሚለው። የዚህ መልስ እንግዲህ አብዳላህ ኢብኑ ዙቤር ነው ማለት ነው። ማሻአላህ እንግዲህ ወንድም አብዲ ጥያቄ በጣም ደስ ይላል። ግን አንድ አዲስ ነገር ግር ያለኝ ነገር አለ። እስልምና በነቢያችን ጊዜ ነው ወይስ ከነቢያ አደም ጊዜ ጀምሮ ነው የተፈጠረው ያደም ጀምሮ ነበር እስልምና እና የአደም ልጆችስ እዚህ ጋር የመጀመሪያው የሚለው ጥያቄ ላይ እንዴት ሊሆን ቻለ ነው። በእርግጥ ይሄ እዚህ ጋር ብዙ ግብ ሊያነሳ ይችላል። ጥያቄው እንግዲህ የሚለው የመጀመሪያው ሰሃባ ነው የሚለው ሰሃባ የሚለው በረሱል صلى الله عليه وسلم ዘመን የነበሩ ብቻ ናቸው። ሰሃባ ለመባል ደግሞ የራሱ criteria እና መስፈርት አለው። ትክክል። አንደኛ ሙስሊም መሆን ነው። አንድ ሁለተኛ ረሱል صلى الله عليه وسلم ያየ መሆን አለበት። ተከከለ ወይንም ከሱ ጋር የበላም የጠጣም መሆን አለበት ከረሱል ጋር ሰሃባ ለመባል ማለት ነው። ስለዚህ ባይን ያየ ያመነ። አዎ። ስለዚህ ሰሃባ የሚለው ረሱል ሰለላሁ ዐለይሂ በነበሩበት ዘመን ስለሆነ ጥያቄው የሚለው እስልምና ታሪክ ውስጥ የተወለደው የመጀመሪያው ሰሃባ ስለሚል የተወለደው ሰሃቦች ከመጡ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከመጣ በኋላ ያው እነ ዑመር ኢብኑ አልኸጣብ እና አቡበከር ሲዲቅ ረዲየላሁ ዐንሁ እንግዲህ እነሱ እስልምናን ተቀብለዋል፣ አመኑ አይደለ? በዛ ውስጥ ግን ለመጀመሪያ ጊዜ የተወለደው እና ሰሃባ የሆነ ረሱልን የሚያየ ያመነ ማለት ነው አብደላህ ኢብኑ ዙቤር ነው ማለት ነው። ሁለተኛው ጥያቄ ነቢዩላሂ ኢብራሂም አለይሂ ሰላት ወሰላም ስለ ጌታቸው የሞገታቸው ማን ነበር ይላል። ይህ ደግሞ ነምሩድ ይባላል ማለት ነው። የሶስተኛው ጥያቄ የአሹራን ቀን በየትኛው ወር ውስጥ ነው የሚገኘው? ነው የአሹራ ቀን የአሹራ ቀን እንግዲህ የሚገኘው በሙሐረም ወር ውስጥ ነው። የመዝናኛ ወይንም የቦነሱ ጥያቄ ደግሞ በዓለማችን በስፋቷ ትልቋ ሀገር ማነች ነው የሚለው። በስፋቷ እንግዲህ ትልቋ ሩሲያ ነች ማለት ነው። ሩሲያ በኤዥያ አህጉር ውስጥ የምትገኝ ሀገር ስትሆን በአሁኑ ሰዓት እንግዲህ ፕሬዝዳንቷ ፑቲን ናቸው። የዚች ሀገር እንግዲህ ጠቅላላ ስፋቷ 17 ሚሊዮን 125200 ስኩዌር ኪሎ ሜትር ላይ የምትገኝ ሀገር ነች ማለት ነው ኢንሻአላህ። የስድስተኛው ዙር ክፍል አስር የጥያቄና መልስ ውድድር እንግዲህ መልሶች እነዚህ ናቸው። አሁን ደግሞ ወደ ነጥባችሁ ስመጣ እህታችን አልፊያ ቡሴር ካሁን ቀደም 29 ነጥብ ነበራት። አሁን በአጠቃላይ 32 ነጥብ አምስት ይኖራታል ማለት ነው። እንግዲህ ያው ግማሹ የተቀነሰባት የአንደኛው ጥያቄ አብደላህ ኢብኑ ዑመር ብላ ስለመለሰች ነው ግማሽ የተቆረጠባት ማለት ነው። ግን አብደላህ ኢብኑ ዑመር ሳይሆን አብደላህ ኢብኑ ዙቤር ነው ማለት ነው። እህታችን ረውዳ ኸዲር ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 21 ነጥብ ይኖራታል። እህታችን ረህመት አብዱ ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 23 ነጥብ ይኖራታል። ወንድማችን አህመድ አሊ ካሁን ቀደም 25 ነጥብ ነበረው። አሁን በአጠቃላይ 28 ነጥብ ይኖራል። እህታችን ከዝና ዑመር ካሁን ቀደም 21 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን ሁደን አብዱራህማን ካሁን ቀደም 26 ነጥብ ነበራት። አሁን በአጠቃላይ 27 ነጥብ አላት። እህታችን ፎዚያ ካሁን ቀደም 31 ነጥብ ነበራት። አሁን በአጠቃላይ 35 ነጥብ ይኖራታል። እህታችን ሀዲያ ኸይሩዲን ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 21 ነጥብ ይኖራታል። እህታችን ሀሊማ አብዲ ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 25 ነጥብ ይኖራታል። እህታችን ሀዝና ሀጂ ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 26 ነጥብ ይኖራታል። እህታችን ረሒማ ዚይን ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን መዲና ኸይሩዲን ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 25 ነጥብ ይኖራታል። ወንድማችን ሐምዛ ሳጥቅ ካሁን ቀደም 25 ነጥብ ነበረው። አሁን በአጠቃላይ 29 ነጥብ ይኖራል። እህታችን ነጃት አብዱሰላም ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን ዘይቱን አምደስር ካሁን ቀደም 21 ነጥብ ነበራት። አሁን በአጠቃላይ 25 ነጥብ ይኖራታል። እህታችን ፈጅሪያ ሀቢብ ካሁን ቀደም 24 ነጥብ ነበራት። አሁን በአጠቃላይ 26 ነጥብ ይኖራታል። ወንድማችን ጀባል ጠይብ ካሁን ቀደም 21 ነጥብ ነበረው። አሁን በአጠቃላይ 25 ነጥብ ይኖረዋል። ወንድማችን አብዱል መጂድ ስርቤላ ካሁን ቀደም 22 ነጥብ ነበረው። አሁን በአጠቃላይ 26 ነጥብ አለው። ወንድማችን ሀይካል ሸረፍ ካሁን ቀደም 17 ነጥብ ነበረው። አሁን በአጠቃላይ 20 ነጥብ ይኖረዋል። እህታችን ዜኒያ መሐመድ ካሁን ቀደም ስድስት ነጥብ ነበራት። በአሁኑ ዙር አልተሳተፈችም። እህታችን ፎዚያ ቢንት ኢብራሂም ካሁን ቀደም አምስት ነጥብ ነበራት። አሁን በአጠቃላይ ሰባት ነጥብ ይኖራታል። የስድስተኛው ዙር የጥያቄና መልስ ውድድር በዚሁ ይጠናቀቃል። አሁን ወደ አሸናፊዎቹ ስመጣ ደግሞ ወንድማችን ሐምዛ ሳጀብ በ29 ነጥብ ሶስተኛ ሆኖ አጠናቋል። እህታችን አልፊያ ቡሴር በ32 ነጥብ አምስት ሁለተኛ ሆና አጠናቃለች። የዚህ የስድስተኛው ዙር እንግዲህ በአንደኛ ደረጃ ያጠናቀቀችው እህታችን ፎዚያ ነች። በ35 ነጥብ አንደኛ ሆና ጨርሳለች። ማሻአላ እስቲ ወንድም አንዴ ርችቱን ተኩስላት ማሻአላ ኢንሻአላሁ ተዓላ እንግዲህ ለአሸናፊዎች የፈንኪም ሬዲዮ ድርጅት የሚያዘጋጀው ሽልማት የምስክር ወረቀት ስለሆነ የምስክር ወረቀቱ በውስጥ በኩል ይደርሳችኋል። ከዛ ውጪ ደግሞ የፖስታ ሳጥን ቁጥር አድራሻ ካላችሁ ትነግሩንና በዛ በኩልም ይደርሳችኋል ማለት ነው። ማሻላ እንግዲህ አድማጮቻችን በጣም ጥሩ ፎክር ነው ያሳያችሁት። በአብዛኞቻችሁ እንግዲህ ነጥባችሁ ይቀራረባል። በሀያ ቤቶች ነው እንግዲህ የተጠናቀቀው በአብዛኛው በተለይ ደግሞ ወንድሞቻችን አብዱል መጂድ ስርቤላ እንዲሁም ሃይከል ሸሪፍ ዘግይተው ነው እንጂ የመጡት ቀደም ብለው ቢመጡ ኖሮ እነሱም ኃይለኛ ተፎካካሪ ሊሆኑ እንደሚችሉ እንግዲህ መገንዘብ እንችላለን ማለት ነው። ምክንያቱም ወንድማችን አብዱል መጂድ ስርቤላ እንግዲህ የተሳተፈው በሰባት ዙር ብቻ ነው፣ 26 ነጥብ አለው። ከዛ ውጪ ወንድማችን ሀይከል ሸረፍ እንግዲህ እሱም በሰባት ክፍሎች ብቻ የተሳተፈው በአጠቃላይ እሱም 20 ነጥብ ነው እንግዲህ ያለው። ወንድሞቻችን እንግዲህ ቀደም ብሎ ቢመጡ ኖሮ ነጥባቸው ከፊል ነበር። እህታችን ፎዚያ ከቀረቡት አርባ ጥያቄዎች መካከል ሰላሳ አምስቱን በመመለስ አንደኛ ሆናለች። ከዚህ ውጪ እንግዲህ ከአሁን ቀደም በነበሩ ዙሮች 35 ነጥብ እየገባ አልነበረም 34 መሰለኝ ሪከርዱ 34 ነጥብ ነበረ አሁን 35 ነጥብ አስመዝግባለች ከዛ ውጪ እንግዲህ በጠቅላላው ከስድስቱ ዙር አራቱን ዙር በማሸነፍ ደግሞ ሪከርድ ይዛለች ማለት ነው እህታችን ፎዚያ የሚሳካላት የለም አራቱን ዙር አሸንፋለች አንደኛ ዙር ላይ እህታችን ፋይዛ አወል የምትባል ነበር ያሸነፈችው የሶስተኛው ዙር ደግሞ እህታችን ዛህራ ፈድር ነበረች በ32 ነጥብ አንደኛ ላይ ነበረችው ሁለተኛው ዙር አራተኛውን ዙር አምስተኛውን ዙርና ስድስተኛውን ዙር ግን እህታችን ፎዚያነች ማለት ነው። እህታችን ፎዚያ በዚህ በጥያቄና መልስ ውድድር አንደኛ ሆነሽ እንዳጠናቀቅሽ አላህ ስብሐነ ወተዓላ ጀነትንም አንደኛ ሆኖ ያስገባሽ ነው የምንለው። ከዛ ውጪ የተሳተፋችሁት አድማጮቻችንም ሁላችሁም እንዲሁ በጥያቄና መልሱ ላይ እንደተሳተፋችሁ አላህ سبحانه وتعالى በረህመቱ ጀነትንም ገብተው ከሚሳተፉ ያድርጋችሁ ነው የምንለው። ኢንሻአላህ እንግዲህ የሰባተኛው ዙር የጥያቄና መልስ ውድድር ረመዳኑ እንደተጠናቀቀ ኢንሻአላህ ተዓላ የምን የምን ይሆናል ማለት ነው። አሁን ያለውም ሁኔታ የበጀቱ ነገር ትንሽ አስተማማኝ ስላልሆነ አቋርጠን ከምንቀጥል እንዲህ አቋርጠን ምናምን ከሚሆን ኮንቲኒስ ቢሆን ስለሚሻል ኢንሻአላህ ትንሽ በጀታችን ቢያንስ ለአንድ ለውጥ ወር አስተማማኝ የሆነ በጀት ስናገኝ የሰባተኛው ዙር የጥያቄና መልስ ውድድር አላህ ከፈቀደ ከረመዳን ወር በኋላ ይጀመራል ማለት ነው። አላህ ይርዳን፣ እናንተ ከጎናችን ሁኑ። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ለዛሬ ይዘንላችሁ የመጣ ነው የዕለተ አርቡ ልዩ የረመዳን ዝግጅታችን ይህን ያለመጣችሁትን ይመስል ነበረ። አድማጮቻችን በፕሮግራሞቻችን ላይ ያላችሁን ማናችሁንም አስተያየት ብትሰጡን በደስታ የምንቀበል ይሆናል። የዛሬውን ፕሮግራም ስንመራላችሁ የነበርነው እኔ ወንድማችሁ አብዲ ሸሪፍ ነው።